وزوجه وما هم بضارين به من أحد إلا بإذن الله ويتعلمون ما يضرهم ولا ينفعهم ولقد علموا لمن اشتراه ما له في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون ولو أنهم آمنوا واتقوا لمثوبة من عند الله خير لو كانوا يعلمون الشيطان الرجيم ماذا ماذا السياق مستمرا على منواله ቀደም ሲል እንግዲህ አላህ Subhanahu Wa Ta'ala ስለ በኒ እስራኤል ወይም ስለ ይሁዶች ነባራዊ ሁኔታ እያወሳና እያነሳ ያላቸውን ተንኮልና በአለም ላይ የደቀኑትን ችግር ምን እንደሆነ እየገለጠና እያሳወቀ መጥቶ ነበረ አሁንም በዛው ላይ እየቀጠለበት ነው ያለው ከኔ እስራኤሎች ሁልጊዜ እያወቁ ያጠፋሉ እና በዚህ አካሄዳቸው ደግሞ ራሳቸውን ብቻ ሳይሆን ዓለምን አደጋ ላይ እየጣሉ ነውና ሌሎቹ ህዝቦች ይህንን ሊያውቁና ሊጠነቀቁ ይገባል እያለ በተለያየ መልክና ገጽታ የነሱን ሁኔታ ያሳውቀናል ወይን ካነት ለኩም الدار الاخره عند الله ራሳቸውን ከመውደድና ከማርነቅ ብዛት የተነሳ አንጻሩም ደግሞ ሌሎችን ከመናቅ ብዛት ምን ይላሉ የዚህ የዱንያው ጉዳይ አልበቃ ብሎ በዛኛው ዓለም ለየድኹለ ጀነተ ኢላ መን ካነ ሁደን አው ነሳራ ጀነት ለመግባት የፈለገ ሰው ይሁዳ መሆን አለበት የውዳ ያልሆነ ሰው ጀነት የመግባት እድል ጭራሽ የለውም ማለት ሂደዋል ይለናል ማለት ነው ክርስቲያኖቹም የነሱን ፈለግ በመከተል ደግሞ ኢላ ምን ካነ ነሳራ ብለው ሁለተኛ ደረጃ ይዘዋል ማለት ነው ሌላው ያው ያወታ የለውም ተባሯል ማለት ነው ይህ ነው ያላቸው አቋም ከናንተ አቋያ እያለ ነው አላህ Subhanahu Wa Ta'ala በሌላው ቦታ ወለን ተርዳ አንከል ይሁዱ ወለነሳራ hatta ተተቢያ ሚለተሁም ካለ በኋላ والله اعلم باعدائكم ይላል እናንተ ወዳጅ ዘመድ የምትሏቸውን ሰዎች አላህ ግን Subhanahu Wa Ta'ala ማንነታቸውን ያውቃልና ይነግራቸዋል ስለነሱ ይገልጽላቸዋል ይህን ካሳወቅናቸው በኋላ ይድሻው ግድ የለም ይሆንበት የምትሉ ከሆነ የራሳችሁ ጉዳይ ይላል ማለት ነው እና እነሱ እንግዲህ ራሳቸውን ቅዱሳን ከማድረጋቸው የተነሳ ጀነት የኛ ርስት ናት ጀነት ለመግባት የሚችለው የኛ አባል የሆነው ብቻ ነው እስከ ማለት ይደዋል ማለት ነው የአባባላቸው እንግዲህ እውነት መሆኑን ለማረጋገጥ ማስረጃ ያስፈልገዋል እስኪ ለዚህ አባባላቸው ማስረጃ ትሰጡኝ ከሆነ ሞትን ሲተመኙ በላቸው ይላል እንግዲህ መቶ በመቶ ጀነት የኔ ንብረት ናት ያለ ሰው ጀነት ለቶሎ ለመሄድ ይቸኩላል እና ሞትም አይፈራም ፈተመነውል መውታ ሞትን ተመኙ ብለ ትጠይቃቸው እንኩንቱም ሷዲቂን እንደምትሉት እውነተኞች ከሆናችሁ ብለህ በምትጠይቃቸው ጊዜ ተመነው አበዳ ሞትን ጭራሽ ሊማን ሊመኙት አይችሉም ይላል ማለት ለምን ቢማቀደመት አይዲህም በመላሳቸው የሚናገሩት ሳይሆን እጃቸው ያሳለፉትን ጀሪማ ያቃሉ ምን እንደሰሩ እነሱ ለጀሃነም የሚያበቃን ሁሉ ጀራኢም ያልሰሩት ነገር የለም ያንን አይነት አስከፊ ስራ ያፈራ ደግሞ ሰው ጀሃነም እንጂ ጀነት እንደማይጠብቀው ያውቃሉና በምንም አይነት ሞት ሊመኙ አይችሉም ከሞቱ በኋላ ያው ወደ በርዘኽ ከዛም ተሻግሮ ወደ ሲኦል እንጂ ወደ ጀነት እንደማይሄዱ ያውቃሉና ይላል ማለት ነው والله عليم بالظالمين እና አይነቶችን ግፈኞች አላህ Subhanahu Wa Ta'ala ጠንቅቆ ነውና የሚያውቃቸው እስቲ በዚህ ጥያቄ ፈትናቸው ይላል እንዳሉትም ሲጠይቋቸው አንድም የሁዳ ሰዓት ተብሎት ልሙት የሚል አልተገኘም እስካሁንም ድረስ አይሉም ማለት ነው ወላ የተበነው ነው አበደም ማቀደመት ሳይዲህም በሱረቱ ጁሙአም እንደዚሁ ይደግመዋል ይህንን ነገር ማለት ነው ናህኑ አውሊያኡላህ ወአህባኡሁ የሚሉ ሰዎች እንደገና ጀነት የኛ ጥሪት ናት የሚሉ ሰዎች ጀነት መፍራት አልነበረባቸውም የሞት መፍራት ምክንያቱም ሞት ወደ ጀነት መሻገሪያ ኩብሪ ድልድይ ነውና ማለት ነው ታመተ ሰው ጀነት አይገባም ስለዚህ ዘማዶ የሚጠብቀው ጀነት እስከሆነ ድረስ ይሄን ሞት መሻገር ምንም ፈራለሁኝ ሊል አይችልም ለምን ያ የሚለው ነገር እንደማይሆንለት ያቃልና ይላል ከዚህም በማያያዝ ሞትን እንዳውም ከማንኛውም ህዝብ የበለጠ የሚፈሩና የሚጠሉ መሆናቸውን በምሳሌ ሲገልጽ ወለተጅደነውም አህረሰናሲ አላ ሀያት እንኳን እነሱ ባፋቸው ተመኝተው ሞትን ሊጠሩት ይቅርና መደበኛው እድሜያቸው እንኳ ደርሶ ሞት ቢመጣ ምን ያህል እንደሚጠሉትና እንደሚያንቀጠቅጣቸው ለማወቅ ከፈለክ እነዚህ ሰዎች የሁዶችን ታገኛቸዋለህ ይላል በአለም ህዝቦች መካከል በአንደኛ ደረጃ ሞት የሚፈራና የሚጠላ አለ ከተባለ እነዚህ የሁዶች ናቸው ይላል አህረሰና ሳላሃያት በህይወት ላይ ከሁሉም ህዝቦች የበለጠ የሚሰስቱና የሚጓጉ እንደነሱ ከቶ ማንም የለም ወሚን الذين اشركوا እንኳን ሃይማኖት አለን ከሚሉት ቀርቶ ከሙሽሪኮቹም የበለጠ ሞትን ይፈራሉ ሞትን ሊፈራ የሚገባው ሙሽሪክ ነበረ እምነተ ቢሱ ምክንያቱም ያለ የለደድሉ ዱንያ ናት እዚህ ከሞትኩ በኋላ ያው አፈር ወስድ ሸቀራለሁ ነው እንጂ ተነስቼ ጀነት ገባለሁ የሚል ተስፋ ስለሌለው ሙሽሪክ ያለች የሌለችው እጭ ስለሆነ እሱ ነበር ለህይወት መንገብገብና በጣም መጨነቅ የሚገባው ግን በተቃራኒው የጀነት ባለርስት የተባሉ ሰዎች ሞትን ይፈራሉ ይላል ማለት ከሙሽሪኮችም የበለጠ ነው የሚፈሩት ከእምነት ቢሶቹ ማለት ነው እና ሞትን ከመፍራትና ህይወትን ከመውደዳቸው ብዛት የተነሳ የወዱ አሐዱሁም እያንዳንዱ ይሁዳ ይመኛል የተመና ወይርጁ ማለት ነው ለው አመሩ አልፈ ሰነቲን ቢያንስ ቢያንስ አንድ ሺህ ዓመት እንኳን የሚረዝምልኝ ብሎ ይመኛል ይሁዳ ማለት ነው እንደማይሆንም እያወቀው በህይወት ላይ ካለው ጉጉት ብዛት የተነሳ ያው ቢያንስ ቢያንስ ሺህ ዓመት እንኳን ብትሰጠኝ ምን አለበት እያለ በልቡ ይሄን ይመኛል ይላል ومن الذين اشركوا አልፈ ሰነቲን ሺህ ዓመት ያህል ይመኛል ይሄ እንግዲህ አነሰ ከተባለ ነው ስለዚህ ከዛም በላይ ብዙ ሺህ ዓመቶች ቢጨመሩለት የበለጠ ደስታውን አይችለውም ማለት ነው ግን በእነሱ ምኞት ከሺህ ዓመት በታች ያለችው እንደድሜ አትቆጠርም ማለት ነው ችንኳ ብታደርግልኝ እያለ ነው የሚመኘው وما هو بمزحزه من العذاب أن يعمر የተመኘው ሺህ ዓመት ወይም ከዛ በላይ መሰጠቱ ከተደገሰለት ቅጣት የሚያርቀው አይደለም ይላል እድሜ ቢረዝም ዙሮ ዙሮ በመጨረሻ جہነም ከሆነ የሚጠብቅ ምንድነው ጥቅሙ ይላል አላህ Subhanahu Wa Ta'ala ዋናው ነገር ያው ሰዓደት አልአበዲያ የሚገኝበት ጀነት ማግኘት ነበረ አንድ ሰው ግን እድሜ ቢረዝምለት ዱንያ ላይ ዋለም ማደረም ዙሮ ዙሮ መጨረሻው جہነም እስከሆነ ድረስ የሻመት የ2000 የ3000 አመት እድሜ ቢያገኝስ ምንድነው ትርጉሙ ምን ጥቅም ሊሰጠው ይችላል ይላል አላህ ልክ እንደ ኢብሊስ ማለት ነው ኢብሊስ ተጀነት በሚዳረርበት ጊዜ መጀመሪያ አላህ Subhanahu Wa Ta'ala اخرج انك من الصاغرين ብሎ ሲያስተናብተው አንዚርኒ ኢላ የውም ይባሱን አለ እስከጃማ ቀን ድረስ እድሜን አስረዝምልኝ ይቅር በለኝ በማለት ፈንታ ተውባ መጠየቅ ፈንታ እንደገና ጀሪማውን ለመቀጠል ወንጀሉን በሰፊው ለማስተናገድ ረጅም እድሜ ጠየቀ ማለት ነው እስከጃማ ቀን ጫፍ ድረስ እና ኢነከ ምን المنظرين አለ አላህ እድሜው ግድ የለም ተሚቆይት ነው ባስ ሳይሆን ተነፈተል ኡላዲያን ይፈቀድልሃል አለው ይሄን ያህል እድሜ አግኝቷል እንግዲህ የእድሜ ባለጸጋ እንደሱ ማንም የለም ግን ይሄ ይጠቅመዋል ለጀሃነም በሚመጣ ጊዜ ምንም አይጠቅመውም እንዳውም የበለጠ ይጎዳዋል ማለት ነው ምክንያቱም በዚህ ሁሉ አላፈሲኒን የሰራው ጀራኢም ከማንም ሰው የበለጠ ተቀጨና ያደረገው እሱ ነውና ማለት ነው ባጭሩ አንድ ወንጀለኛ ሰው ባጭሩ የተቀጨ ወንጀል ተቀነሰለት ማለት ነው ወንጀል ተቀነሰ ደግሞ ቅጣቱም እንደዛ ይቀልለታል ማለት ነው አላህ ያለ ወንጀል አይቀጣም ግን በረጅም እድሜ ስፍር ቁጥር ያለው ወንጀል ከሰራ በዛ መጠን እንደገና ቅጣቱ ስለሚከብድና ስለሚሰፋ ተጎጅ ነው የምትሆነው ማለት ነው ስለዚህ እንደ ኢብሊስ ቢጠቅም የመርዘም ቢጠቅም ኑሮ ኢብሊስን በጠቀመው ነበረ እነሱ ግን የስንፈለግ በመከተል እንደገና ቢያንስ ሺህ ዓመት እንኳን ብትፈቅድልን እያሉ ይመኛሉ ላይገኝ ነገር ቢገኝስ ምን ሊጠቅማቸው ኢላላ አላህ سبحانه وتعالى ማለት بمبعده ይህንን ሺህ ሻመት ወይም ከዛ በላይ እድሜ መሰጠቱ ከጀሃነም የሚያርቀውና ተቅጣት የሚያድነው ቢሆን ኑሮ ባልከፋ ነበረ ግን ከቅጣት ማመልጥ ከሆነ ዝሮ ዝሮ አንድ ሰው ረጅም እድሜ ቢቆይም አይደለውም ማለት ነው አንዩ አማራ እንደተመኘው እድሜው መራዘሙ ከጀሃነም ቅጣት የሚያድነው አይደለም والله بصير بما يعملون እና እነዚህ ግፈኞችና ጉረኞች የሆኑ የሁዶች የሚሰሩትን ግፍና በደል በጥልቅ የሚያውቅና የሚታዘብ ጌታ ነውና ግደለም ተይዞላቸዋል ይላል ማለት ከዛ በማያዝ ደግሞ ሌላውን ጀሪማቸውን ያወሳልናል ቁል መን ካነ አዱወ ሊጅብሪል ለጅብሪል አሚን ጥላት የሆነ ሰው በላቸው ወይም ሌላም ይሁን فإنه نزله على قلبك ይህን ቁርአን እርሱ ነው ባንተ ልብ ላይ ተጌታው ተቀብሎ አምጥቶ እንዲወርድልህ ያደረገው ይላል بإذنillah በአላህ ፍቃድ ሙሰዲቀን ሊማ በይነ የደይ ከበፊቱ ቀድሞ የመጣውን ኪታብ ተውራቱን እንጂልን የሚያረጋግጥ ሲሆን ይህን ቁርአን ተረበል ዓለሚን ተረክቦ ወደ አንተ ያወረደውና ያስረከበው እሱ ነው እና ወደድክም ጠላህም ከሱ ውጭ ሌላ ተወካይ የለውም በለው ይላል ማለት ነው ወውደን በሰው ልጆች ሁሉ መመሪያና ወቡሽራ ለተቀበሉና ለተከተሉ ታላቅ ደስታ ብስራት የያዘ ሊልሙእሚኒን አማኞቹ ሁኖ የተወረደው በጅብሪሉል አሚን አማካይነት ነው በላቸው ይላል ይህን ያለበት ምክንያቱ በአንድ ወቅት አንድ ሊቃቸው ይመጣል ማ የይሁዶቹ መሪ የሆነው አባት ነብዩ ጋር በሚመጣ ጊዜ ነብዩ ዳዋ አደረጉለት አንተ ያው የእስራኤል ሊቅ ነህ ትልቅ ቦታ ያለ አሊም ነህ ስለዚህ ስለ ተውራት ስለኔ አመጣጥ ስለ ቁርአን ስለ አላማዬ በደንብ ጠንቅቃችሁ ታውቃላችሁ እናንተ ለምንድን ነው ይህን እድል የማትቀበለው በማለት ጥሪ ያደረጉለት ማለት ነው ያኔ ያው እሱ አስቦታ ለመቀበል ግን ጥያቄ አለኝ አላቸው ከዛ በፊት ጥያቄ አለኝና ጥያቄ ከተመለሰልኝ ልቀበልህ እችላለሁ ይላቸዋል እሺ በሚሉት ጊዜ አንደኛው ጥያቄ ወህዩን የሚያመጣለ መልአክ ማን ይባላል አለ ወህዩን ወደ አንተ ተጌታ ተቀብሎ የሚያመጣል ተወካይ ማን ይባላል ብሎ ጠየቃቸው ማለት ነው ሁለተኛ ደግሞ ሰዎች ጀነት ሲገቡ የመጀመሪያ ቁርስ የሚቆርሷት ምን አይነት ምግብ ናት ተመለከተው ዕውቀታቸው ምን ያህል እንደሆነ ማለት ነው የምግቧን እንኳን ተፋሲል ያውቃሉ ጀነት ተገብቶ የሚበላው ግን ያን ነገር አይሰሩበትም ማለት ነው ሶስተኛ ደግሞ ባልና ሚስት ልጅ በሚወልዱ ጊዜ በመካከላቸው አንዳንድ ጊዜ የልጆች መልክ ወደ አባት ያደላል አንዳንድ ጊዜ ደግሞ ወደ እናት ያጋድላል ይሄ ምክንያቱ ምንድነው በሁለታቸው አስተዋጽኦ ነው ልጅ የተገኘው ሁለቱንም አማካይ ሆኖ ለምን አይወለድም ወደ አንዱ የሚያጋድለው ለምን ነው ብሎ ማለት ነው ሳይንሳዊ ጭምር ማለት ነው ጥያቄው እና በየዘርፉ እንግዲህ ጥያቄው ምን ያመለክታል የእውቀታቸው ጥልቀት ምን ያህል እንደሆነ ማለት ነው በዛ ዘመን ሳይንስ የለም ይሄ መልክ ለምን እንደዚህ መሰለ ለምን እንደዚህ ምን ነገር አይታሰብም በዛ ዘመን ማለት ነው ይህም በሚላቸው ጊዜ ነብዩ አለይሂ ሰላቱ ወሰለም ፍልጥ በመሆን አክበረኒ ቢህነ ጅብሪሉ አኒፋ እውነት ለመናገር አንተ ይሄንን ጥልቅ የሆኑ ጥያቄዎች ማምጣት ምን ያህል አዋቂ መሆንህን አደንቃለሁኝ አሉ እኔ ግን በበኩሌ እነዚህን ጥያቄዎችም መልሳቸውንም እስካሁን ደቂቃ ድረስ አላውቀው ነበር አሉ ለጥላት ምን ያህል ግልጽ ሆነው ማለት ነው አላውቁ ነበር ግን አንተ ጥያቄውን ስታቀርብ በዚህ ጥያቄውን ስሰማ መልሱ ደግሞ በዚህ መጣልኛው ጅብሪል መጥቶ ነገረኝ ስለዚህ እኔ ወህይ የሚያቀብለኝ ጅብሪሉል አሚን ይባላል ለኔ ብቻ ሳይሆን ለቀደምት ነብያት ለነ ሙሴ ለነ ሃሩን ለነ ኢየሱስም ለነ ዳውድ ለነ ሰሎሞን ለነ ዩሱፍም ለነ ኢብራሂምም ሁልጊዜም አይሻርም አይቀየርም የአላህ ተወካይ ጅብሪል አሚን ነው ታቀላ አይደለም እንዴ ማን ነው ላንተ የሚያመጣልህ የምትለኝ መች ተቀይሮ ያቃል ጅብሪል ነው አለ እዚህ ምን አለ ዳካ አዱል ይሁድ ጅብሪልን ተመርከተኛን ጠሉን እኛን ሰደቡን ብለን ነው እኛ የምናለቅሰው ሰማይ ህዝቦች ጋር ይጣላሉ ማለት ነው ያውም ሊቁ ጋራ ዋናው እንግዲህ ጅብሪል ያመለው መላእክታ ሊቅ ነው ዳካ አዱል ይሁድ እንዴ ተራሰው አድርጎት ጅብሪልማ ማለት መልቲ እኮ ነው አለ የይሁዶች ጸንተኛ ጥላት ነውና በሱ በኩል የመጣውንማ ባፍንጫ ይውጣ አልቀበለውም ሱብሃንአላህ ከጅብሪል በኩል ለው ካነ ሚካኤል አለ ተመልከቱ ከሚካኤል በኩል መጣ ብትለይ ኑሮ አሁን ልቀበል ነበር የመጣው ተዘጋጅቼ ነበር ደግሞ ሆኖ እንደማያውቅ እያወቀ ሚካኤል ወከለ ወህይ አይደለም ሚካኤል ስራው ሌላ ነው ግን ለማምታታት ለማወናበድ በሚካኤል በኩል መጣ ብትለኝ ኑሮ ተቀበለ ነበር ያማ ቢል ኑሮ መሳቂያ ያረጋቸው ነበር መቼ ነው ደግሞ ሚካኤል መወከለል ወህ የሆነው ውሸት ብሎ ለማጋለጥ ነው እንደዛ አደናብሮ ሊያፈሳቸው ማለት ነው ታዲያ ግን አላህ Subhanahu Wa Ta'ala ታውቋቸዋል ስለዚህ ምና ጅብሪል የይሁዳ ጥላት ነው አለ እንዴት ነው ጥላት የሆነው ለምን የተገናኝተው የመጨረሻውን እድል ኸይኖ ለአረብ አሳልፎ የሰጠው እሱ ነው እኛ እንደሚታወቀው ለብዙ መታመታት በርካታ ነብያት ከይሁዳ ነው ሲመረጥ የኖረው የመጨረሻው አንዲ ለምን በእነሱ ይደመደማል ብሎ አሳልፎ የሰጠው እሱ አይደለም እንዴ ጅብሪልን ካይን አደረገው በሙስና ተጠረጠረ ማለት ነው ትልቅ እንግዲህ ሊቅ የሆነው ሰው ነው ይሄን የሚለው ይሄ ቂሷ ሶይል ቡኻሪ ያለ ነው እንግዲህ ተራው ቂሷ አይደለም እና ጅብሪል አንቀበለውም የኛ ጥላት ነውና የሚሉ ጎበዞች ናቸው ማለት ነው ያኔ አላህ Subhanahu Wa Ta'ala ወዳጆች እንዲነኩበት አይፈልግምና ጅብሪል ያላበሰው በመወንጀሉ መላእክታ እንኳን ጅብሪል ቀርቶ ተራ መላእክታ ቢሆን ካላ ፍቃድ እንክቻ አይልም ያሱን አላህ ما امرهم ويفعلون ما ተራ መላእክታ አንዲት ነገር ሙኻለፋ ሊያደርግ ይችላል ጅብሪልን እንዲህ ሲል አላህ ምን አለ ለሱ ላይ ሲከላከልለት ማን ካና አድወል ጅብሪል አለ እና ለጅብሪል ጥላት ጅብሪል እንኳን የማንም ጥላት አይደለም ግን ጅብሪልን የሚጠላ ከመጣ ለማንም ይሁን ማን ጅብሪልን የሚጻረሩና የሚጣሉ ካሉ فانه نزله على قلبك እናንተ ተጠላችሁትማ ሌላ ተወካይ ቀይራለሁኝ ሌላ እንዳትጠብቁ ያው ጅብሪል ምን ጊዜም ቢሆን በስልጣኑ ላይ ይቀጥላል እናንተ በጅብሪል የመጣውን ነገር ለመቀበል ካልፈለጋችሁ ያው ያንገሽ ያንገሽግሻችሁ ባንተ ልብ ላይ የሚወርደውን ወህይ ጅብሪል ነው አሁንም የሚያወርደው ተፈልገ ይቀበል የፈለገ ይጣለው ይላል ማለት ነው ይሄን ደግሞ በጌታው ፍቃድ ነው እናንተ እንደምትሉት ለእስራኤል ፍጥሩት ለአረብ ሰጠ የሚለው ውሸት ነው መሰረተ ቢስ ውሸት ነው በጌታው ፍቃድ የመጨረሻውን እድል ለሙሐመድ ስጥ ብዬ ነው የላቁት በትዛዙ መሰረት ለሚገባው ፈጥቷል ይላል ማለት ነው ይሄ ደግሞ ተነግሯቸዋል እኮ የሚገርም ገና አንድ ሚአት ሲኒን ቀደም ብሎ የመጨረሻው እድላውን ከኢየሱስ በኋላ የሚመጣው ከናንተ ሳይሆን ካጎቶቻችሁ ዘር ነው ብሏል አጎት ዘር ማለት ተስማኤል በወረደው አረግ ማለት ነው እስካሁን የሚመጡት በኢሳቅ በኩል የወረዱት ነበሩ ይህን ተነግሯቸው የገልዛ ተውራታቸው ራሱ የመጨረሻው እድል ለአረብ እንደሚሰጥ ነግሯቸው እያለ አሁን ግድ ገና ሸምጥጠው ክደው ተነጭራሹ ጅብሪል የኛ ጥላት ነው ለምን ለኛ የተላከውን እድል ነው አሳልፎ ለሌሎች የሰጠብን የሚሉ ጉደኞች ናቸው ማለት ነው እና አላህ ቢኢዝኒላህ በኔ በጌታው ፍቃድ ነው እንጂ የሰጠው እናንተ እንደምትሉት አርሎ አድርጎ ወይ እናንተን ከይኖ እንዳልሆነ እኔ መሰክርለታለሁ ይላል ሙሰዲቀን ሊማ በይነ የደይ ይህ ደግሞ ኪታብ ሲመጣ ከበፊቱ ያለፉትን ኪታቦች እያረጋገጠ ነው የመጣው የእናንተን ኪታብ ዋጃቢት አላደረገባችሁም ተውራትም እንደኔ ከረበል ዓለሚን ነው የተወረደው እያለ የመሰከረላችሁ ነው ምን በደላችሁ በማንም በኩል ቢመጣ የናንተ መጽሐፍ አላረከሰባችሁምና ምንድነው ጥፋቱ ኢላቸው ነው እና ወሁደን ይሄ ደግሞ የመጣው ኪታብ ቀደም ሲል ተውራት እናንተን ሲመራችሁ እንደቆየ ሁሉ አሁንም ሁሉንም ህዝቦች አጠቃሎ እናንተንም ጭምር ወደ መዳኛው መንገድ ሊመራችሁ ነበር የመጣው አለመታደል ሆኖ አልተቀበላችሁትም እንጂ ወኡሽራ ለልሙእሚኒን ለአማኞችና ለተከታዮች ደግሞ መጠንና ወሰን የሌለውን ደስታ የሚሰጥ ሆኖ ነው የመጣላቸው እናንተ ግን የዚህ ደስታና ብስራት ተካፋይ ለመሆን ካልፈለጋችሁ ራሳችሁን ታጠፋላችሁ ይላል ማለት ነው መንካና አድወ ሊላህ አለ አሁን እናንተ ጅብሪልን ነጥላችሁ እንደ ጥላት አድርጋችሁ ወነጀላችሁት ጅብሪልን መንካት ማለት ግን እንዲቀላል ነገር አይደለምና ጅብሪልን ተጠጣላችሁ እኔ ጋር እንደመጣላት ይቆጠራል አላማ የጅብሪል ደረጃ ምን ያህል እንደሆነ ሲገል ለጅብሪል አንድ ጥላት የሆነ ሰው በአጠቃላይ ማንም ይሁን ማን የአላህ ጥላት እንደሚሆን ሊያረጋግጥ ነው ቀጣውን በሚከተለው እንመለስበታለን وصلى الله وسلم على النبي وعلى اله وصحبه الله والصلاه والسلام على رسول الله صلى الله عليه وسلم እንደገና ተመልሰናል ቀደም ሲል የተነሳው የቡኻሪ ሪዋያ ያ የሁዲ ሊቅ ነብዩን መጥቶ በጠየቃቸው ጊዜ ሶስት ጥያቄዎች የፈተና ጥያቄዎች አቅርቦላቸው ነበረ እነዛ ጥያቄዎች ሲቀርቡላቸው ቀደም ሲል መልሳቸውንም ራሳቸውንም አላውቃቸውም ነበር አሁን ግን አላህ Subhanahu Wa Ta'ala በቅጽበታዊ ፍጥነት ይህን ጥያቄ ስታቀርብ መልሱም በጎን ደረሰኝ በማን በኩል ደረሰ ስላቸው በጅብሪል በማለታቸው ጅብሪልማ የኛ ጥላት ነው በሱ በኩል የመጣውን አንቀበልም ብሎ ችግር ፈጠረ ማለት ነው ለማንኛውም ሰውየው አላህ ወፍቆታል ያው ተተከራከረ በኋላ አምኗል እንደገና አብዱላህ ብን ሰላም ነው ረዲየላሁ ዐንሁ አርዳ ሌሎቹ ግን በዛው እንደገተሩ ቀርተዋልና ለመሆኑ እነዛ ጥያቄዎች ምን ነበሩ አንደኛው ያው ጅብሪል መወከለል ወሂ መሆኑን አረጋግጡለት ከዛ ቀጥሎ ጀነት የሚገቡ ሰዎች የመጀመሪያ ቁርስ ግብዣ የሚደረግላቸው አልወጆት ሰሪያም እንዲናት ብሎ ነበር የጠየቃቸው ስለዛ ዚያደቱ ከቢቲል ሁት ብሎ መለሱለት ማለት ነው ወዳው በመደረሳቸው መረጃ መሰረት እና አንድ ትልቅ አሳ አለ እና በአለም ላይ ወደር የሌለው እሱ አሳ ይታረድና ይዘጋጅና የሱ አሳ ጉበት አሉ አሳው ዋናው ስጋው ሳይሆን ጉበቱ ተወዳና እሷ ተከስታ ተዘጋጅታ ተቀመማ የመጀመሪያ የጀነት ሰዎች ሲገቡ እሷ ነው የሚቋደሱት ብሎ ነገሩ የደቂቅ የሆነ ነገር ነው ማለት ነው እንግዲህ ያሳ ስጋ አይደለም በጥቅሉ ያሳው ጉበት ጫፏ ደግሞ ጫፏ ሾል ያለችው ማን የመጨረሻዋ ያሳው ጉዙፍነት ምን ያህል እንደሆነ ነው የሚያሳየው ማለት ነው ጉበቷ ያውን ጫፏችን ሾጠጥ ያለችው መጨረሻ ላይ ተቀንጥባ ቁርስ ትዘጋጃለች ለማን ለዓለም ህዝብ ሁሉ በሙሉ የምትበቃ ማለት ነው አላህ እንግዲህ አባማ ምን ያህል እንደሆነ ይገልጥልሃል ይህንን ያቃሉ በተውራት ውስጥ እነሱ ማለት ነው ይህን ነገር ቢሳሳቱ በቃ አንተ ውሸታም ነህ ይላቸው ነበረ ማለት ነው ሶስተኛው ጥያቄ ደግሞ ልጅ በእናትና በአባቱ መካከል ሲፈጠር አንድ ጊዜ ወደ እናቱ ሌላ ጊዜ ወደ አባቱ አንዳንድ ጊዜ ደግሞ ወደ አያቱ ወደ አክስቱም ወደ አጎቱም ተሻግሮ ይሄዳል መልኩ ለምን ብሎ በሚጠይቃቸው ጊዜ ይሄማ ግንኙነት በሚደረግበት ጊዜ የሁለቱ ፈሳሽ ቅደም ተከተል መሆኑ አይቀርም አሉ እና አንድ ያባት ፈሳሽ መጀመሪያ የቀደመ እንደሆነ ቦታውን ቀድሞ ስለሚይዘው መልኩ ወደሱ ይስበዋል አሉ የእናት ቀድሞ ቦታው ከያዘ ደግሞ መልኩ ወደሷ ወይም ወደ ዘመዶቿ ይወስደዋል አሉ እና በዚህ ምክንያት ነው በሚዜ ይሄ ትክክል ነው አለ ሱራቱ አመነ ማለት ነው ከዛ በኋላ ሁኔታውን መከታተል ጀመረ ሰውየው አላህ ሽቶለታልና እና ኹጥባ አደረጉ በአጋጣሚ ነብዩ አለይሂ ሰላቱ ወሰለም አዩሃ الناس ታሪካዊ የሆነውን እና እተቁ ረበኩም እና ወሰሉ خمسكم وصوموا شهركم ወለአፍሹ ሰላም በይነኩም ተድኹሉ ጀነተ ረቢኩም የሚለውን በሚሰማ ጊዜ በጣም ሰርጦ ገባ ይሄ ነገር ማለት ነው ይሄ የአንቢያዎች ኹጥባ መሆኑን አወቀ ከዛ በኋላ ፊታቸውን ማስተዋል ጀመረ እንደገና ፊትን ያነባሉ ማለት ነው እና ምን አለ والله ان هذا الوجه ليس بوجه كذاب እና እኔ ቃሉን ብቻ ሳይሆን ግንባሩንም አነባዋለሁ የውሸታም ግንባር አቃለሁ አሻራው ስለዚህ የውሸታም ግንባር ስላልሆነ የሰው ትክክል ነው ብሎ ተቀበላቸው ማለት ነው ከሚቀበላቸው ጊዜ ያ ረሱላህ አላቸው ኢነ የሁድ ነጀማአተና የኛ ዘመዶች ቀውሙን ወህቱና አውቆ ተፈናቸው ምታውቁት ግፈኞች ነን ስለዚህ እነሱ የማይወዱትን ሰው ጥምብርኩሱን ነው የሚያወጡት እነሱ ከወደዱት ደግሞ ሰይጣኑም ቢሆን ቅዱስ ይሆናል እና አሁን እኔ በእነሱ ዘንዳ ያለኝን ቦታ እርሰው አያውቁም እንደ ተራ ሰው አርገው ነው ያዩኝ አሁን እነሱም ደግሞ ሰለመ ማለትም ቢሰማ እንዳልበላ እንዳልዘራ አድርገው ምርኩስ ያወጥኛልና እስቲ ስለኔ ማንነት መጀመሪያ የኔ ዘመዶች ጥሩና ጠይቋቸዋል እኔ እንደሌለውኝ አርሁና ወደ ጓዳ መጋረጃ ውስጥ አስቀመጡትና ጥሩ አሉ ትልልቅ ሰዎችን በከተማ በዛ በአካባቢ የሚኖሩ ታዋቂዎችን ማለት ነው ጠሯቸውና እኔ የጠራኋቸው ያው ስለ ዳዕወተ ለእስላም ላነጋግራችሁ ነው እናንተ በመሰረቱ ያው የአለል ኪታብ አካል ናችሁ የቀደምት መጽሐፎች እኔ እንደምመጣ ተናግረዋል ይህን እድል ለምን ነው እናንተ ማትሳተፉት ብለው ያገር ሽማግሌዎችን ያነጋግሯቸዋል ይህን በሚሉ ጊዜ አይ እንዴ እንደሚመጣ እናውቃለን ግን አንተ አይደለህም ከኛ የለቁ ደሞ ሊቆቻችንም እሱ አይደለም ብለውናልና ስለዚህ እኛ አልተዋጠልንም ይሏቸዋል ማን ነው ሊቃችሁ ለምሳሌ ሊቅ የምትሉ ሲል አብዱላህ ሰላም ኢምራን ሁሰይን ሱማን ነው ሐሲን ይባል ነበረ የፊት ስሙ እሱን ጠሩ ማለት ነው እሱ ከመጓረጃ ጀርባ እያዳመጣቸው ነው ይሽ እሱ ቢሰልም ምን ትላላቸው አላቸው አዓዘሁ الله አሉ አሻ እንዴት የኛ ሸህ ይሰልማል አሉ እንደሸገሻቸው እሺ እንግዲህ መጋረጃውን ገለጥ አረገና አዩሃል ቀውም አለ ተቆላህ አስሊሙ አላ ሙስሊም አላቸው ይሄው እኔ ልቃችሁ መጀመሪያ ምንድን አላቸው የአብዱላህ ኢብኑ ሰላም ደረጃ እናንተ ዘንዳ ምን ያህል ነው እስቲ ምን ያህል ነው ቦታ የምትሰብስሏቸው ወሰይዱና ወብኑ ሰይዲና ኸይሩና ወብኑ ኸይሪና እና ያለቃችን ልጅ አለቃችን ነው የሁሉ የምርጦች ሁሉ ምርጥ ነው እና እሱ ብቻ ሳይሆን አባቱ ቅድመ አያቶቹ በሙሉ መሻይኽ አንድ አይማናቸው ናቸው እነሱ የተባረኩ ቤተሰብ ናቸውና እነሱማ ቅዱሳናችንና ማራያዎቻችን ናቸው ብለው አወደሱት ማለት ነው ከዛ በኋላ መስለሙን ሲነግራቸው ግን ሸሩና ወብኑ ሸሪና በዛች ደቂቃ ማለት ነው ወደው ማረጉ ተገበፈና ሰይጣን ተደረገ ማለት ነው ሸሩና ወብኑ ሸሪና ይሎስ ይወስደባ ማለት ነው ይሄውላችሁ ከእንግዲህ በተደቃ በፊት የመጨረሻ ቅዱስ የተባለው ሰውዬ አሁን የነሱን ፍላጎት ስለተጻረረ ብቻ በአንድ ጊዜ ሁሉ እስታት የነበረው ኸይርነት እንደው ጠፋ ማለት ነው ይህ ነው የሁዶች በዚህ መልክ እንግዲህ እሱም እርሙን አውጥቶ አከራ ይሻለኛል ብሎ ታሊቅነቱ ወርዶ እንደገና ከሰሃቦች ጋር ተቀላቀለ ማለት ነው ሌሎችም አንድ አምስት የሚሆኑ ግለሰቦች ተከተሉት ሌላው ግን እስከ መጨረሻው ድረስ ግድም ብሎ ገፋበት በከደቱ ማለት ነው እና ይሄ ሁሉ እንግዲህ ጀራኢም አላህ Subhanahu Wa Ta'ala የሚያስተውቀን እነሱ ማንነት ትናንትና ከነብያት ጋራ ይፈጥሩት የነበረው አተካራ ምን ያህል እንደነበረ ስናውቅ ዛሬ ያሉት ግን ለዚህ ለተልፈሰፈሰው ሙስሊም ኸይር ይሰራሉ ብሎ ማሰብ ይልነት መሆኑን የበለጠ እንድንረዳ ያደርገናል ማለት ነው ቁልማን ካና አድወ ለጅብሪል አላህ እና ጅብሪል የኛ ጥላት ነው ብለው ስለፈረጁት አላህ ደግሞ Subhanahu Wa Ta'ala ጅብሪልንማ ጥላት አርጋችሁ የምትይዙት ከሆነ ለጅብሪል ጥላት የሆነ ሰው فإنه نزله على قلبك ያ ጥላቱ ጥላትነቱ ያንገሽግሸው እስከ መጨረሻው ድረስ እና ወደደም ጠላም ይሄንን ቁርአን ባንተ ልቦና ላይ ያወረደው ጅብሪል ነው ቢኢድኒላህ በጌታው ፍቃድ ካለ በኋላ ሙሰዲቀ ሊማ በይነ ይሄ ይህንን ደግሞ ከበፊቱ የወረዱትን ኩቱቦች የሚያረጋግጥና የሚመሰክሩ ሆኖ ነው ያወረን ነው ወሁደን ብሩህ መመሪያ ወብሽራ ልልሙእሚኒን ለአማኞችም አስደሳች የሆነ ብስራት አዝሮ የመጣ ኪታብ ነውና ይህ ነው ይህን ወዶ የሚቀበል ካለ ይቀበል ካልሆነ ግን ጅብሪልን በመጥላት ነገሩን ሊገፋው የሚችል አይደለም አለ መንካና አዱ ወሊላ ናጂ አላህ ደግሞ ስብሓንሁ ወተዓላ ጥላት የሚያደርግ ሰው ወመላእክته ወመላእክቶቹንም የሚጣላና የሚተናኮል ወሩሱሊሂ ሚን አልአንቢያኢል በሸር ከሰዎች ደግሞ የመረጥኳቸውን ነብያትም እንደዚሁ የሚጣላና የሚተናኮል ካለ ወይ ጅብሪል ኻሳ በተለይም ጅብሪል የሊቆቹ ሊቅ የሆነውን ታላቁን ባለሟሌን የሚጠላማ ካለ ወሚካኤል ዘሚሊ እንደገና ደግሞ የቅርብ ጓደኛውና ተባባሪው የሆነውን ሚካኤልንም የሚጠላ ካለ ፈኢነላህ አዱው ሊልካፊሪን አላህ ደግሞ የነሱ ጥላት መሆኑን ያረጋግጥላቸዋል በላቸው ይላል እነዚህ የቅርብ ባለሟሎች ናቸው እነሱን የሚነካብኝ ማንንም አልፈልግምና ጅብሪልን ሚካኤልን እንዲሁም ደግሞ ከሰዎችም ነቢያትንና አንቢያዎችን ሩሱሎችን አንዱን እንኳን የሚጠላ ካለ አላህ የዚህ አይነቱ ወገን ጥላት መሆኑን ይወቀው ግብር ጋር ተጣላ ማለት በቀጥታ ረበል ዓለም ጋር ተጣላ አድርገው ውሰደው በማለት መርዷቸው ነገራቸው ማለት ነው ስለዚህ አላህ ወዳጆች እንዲነኩበት አይፈልግም እሱን አሁን አልካዱትም ይሁዶች እስካሁን ድረስ ይሰግዱለታል ይጸልያሉ ያወድሳሉ በአላህ በኩል ችግር የለባቸውም ደውም ሽርክም አይዳፈሩም ማለት ነው ግን ችግራቸው ምቀኝነት ነው ለነሱ ስራ ምቀኝነት ሌላ ወገን ለምን እድል ይኖረዋል በዱንያም በአኸራም ነሐሁ ሸሩላህ المختار ምርጥ ዘርኛ ነን ሌላው አራሙቻ ነው ሌላው ወደዚህ መጠጋት የለበትም ቦታ ማግኘት የለበትም ነው ችግራቸው አላህ ደግሞ የሁላችሁም ጌታ ነኝ እኔ ለሁላችሁም የሚበቃ እድል እሰጣችኋለሁ ሌላው ቢጠቀም እናንተ ምን ይጎዳችኋል ቢላቸው ለምን በምንም አይነት እኛን ብቻ ወዳጅ አድርገህ ያዝ ሌላውን አባር እያሉ ነው ያሉት ማለት ነው ይህንን ደግሞ አላህ አልቀበልም ጅብሪልን ሚካኤልን እንዲሁም ደግሞ አንቢያውላህ አልክራምን የሚጣላ ካለ እኔ የዚህ አካል ጥላቱ መሆኔን ይወቀው ከዛሬ ጀምሮ በማለት ቁርጡን አሳወቀ ማለት ነው እና አዱ ወልል ካፊሪን እናንተ በዚህ አድራጎታችሁና አስተሳሰባችሁ ካፊሮች ሆናችኋል ያላህ ወዳጅ መሆናችሁ ቀርቶ ወኩፍር ተፈርጃችኋልና አላህ ደግሞ የካፊር ጥላ ወዳጅ የለውም ካሁን በኋላ አላውቃችሁም አላቸው ማለት ነው ولقد أنزلنا إليك። ወላሂ በርግጥ ወደ አንተ አወረርን ይላቸዋል ነብዩ ነው ኺጣቡ አለይሂ ሰላቱ ወሰለም አያቲን በይናት እነዚህ ይሁዶች እንግዲህ ተቀበሉም አልተቀበሉም ተጣለ ወደዱም ጣሉም እኛ መጥተን በበኩላችን ግልጽ የሆኑ አንቀጾችን አውርደንልሃል የነሱ እውቅና አለመስጠታቸው ያንተን እድል ሊያስወግደው አይችልም ከፍቶ መጥቷልና አላህ አዕለም ወሐይፈ ይጃሉ ሪሳለተው እንዳለው ቃየን የት እንደማኖር አውቃለሁ ይሁዳ እውቅና ሰጠ አልሰጠ ተቀበለ አልተቀበለ ተከተለ አልተከተለ የራሱ ጉዳይ እኔ እግር በበኩል የማረጋግጥልህ ነገር ቢኖር ለቀድ አንዘልና ኢለይከ አያቲን በይናት ዋዲሃት ዲላላ እና መለክቱ ቁልጭ ያለ የማያደናግርና የተጣጣና የተብራራ የሆነ ታንቀቆችንና ታምሮችን አውርደንልሃል ወማ ይቁሩ ቢያ በእነዚያ አንቀቆችና ታምሮች የሚክድ አይኖርም ኢለል ፋሲቁን ከአላህ ፍቃድ ያፈነገጡ አመፀኞች ቢሆኑ እንጂ ይላል ማለት ነው ስለዚህ እነሱ ይህን ነገር በመካዳቸው ወደ ፊስቁ ዓለም ገብተዋል ራሳቸውን አጥፍተዋል አንተ ግን እነሱ ቅና ስላልሰጡህ የዲል የሚያጠራጥር እንዳልሆነ ነውና እኔ ያረጋግጥልሃለሁ ይላቸዋል ማለት ነው አው ኩለማ አህዱ አህደን ነበደው ፈሪቁ منهم ይላል አንተ ለሃኡላይ من العقل والرشد ለመሆኑ እነዚህ ሰዎች ጭራሽ ከስብዕናም እየራቁ ሄዱና ባሰባቸውን ይላል ኩለማ አህዱ አህዳ ቃል ኪዳን በገቡ ቁጥር ነበደ ፈሪቁ منهم ሙሉ በሙሉ ሁላቸውም ባንልም አብዛኛዎቹ ከነሱ ከፊሉ ያንን ቀደም ሲል የገቡትን ቃል ኪዳን አሽቀንጥረው ይወረውራሉ ይሄ ትክክለኛ ቃል ነውን ይላል በላአክተሩሁም ላ ዩእሚኑን በእውነቱ ከነዚህ አይሁዶች አብዛኛዎቹ ያመጣውን ነገር ብታመጣ የሚያምኑ አይደሉም ለምን አውቆ ጠፍናቸውና ሰው ለማመን የሚችለው ቅንነት ሲኖረው ነው ወይም ደግሞ የመረጃ ጥረት አጋጥሞት በቂ መረጃ በሚያገኝ ጊዜ አቋሙን ይቀይራል እነሱ ግን መጀመሪያ መረጃ አልገደዳቸው ያቃሉ ሐቁን ያን ነገር እያወቁ ግን በሌላ ሰው እጅ خیر ነገር ማየት አይፈልጉም መቀኝነት ነው የዘጋቸውና እነዚህ ሰዎች የምቀኝነታቸው እየገፋና እየከፋ ሄዶ ተነጭራሹ ተስብና ክልልም ሊያወጣቸው ተቃረበ ይላል እና ለምንድነው ሰው እንደ እንኳን ባይኖረው እንደ ሰው በተፈጥሮ ባህሪው ቃል ኪዳንን ያከብራል በመጠኑ እንኳ ቢሆን ማለት ነው ለምንድን ነው ቃል ኪዳን የሚያከብረው ማህበራዊ ሚዛኑን ለመጠበቅ በሰው ዘንድ ታማኝነት ከሌለው መኖር አይችልም አንድ ሰው ስለዚህ ዛሬ የጋራ ቃል ክብተት ታፈረስ ነገ ደግሞ ከዛ ጋራ ነገ ደግሞ ከዛ ጋራ ከሆነ መንቡዝ ነው የምትሆነው በሙስሊማው መሐከል ስለዚህ እንደዛ አውሬ ነው እሱ ጋራ እሱን የሚባል ሰው ከተሰጠለት አንድ ሰው አለቀለት ማለት ነው መኖር አይችልም እና አሁን እንደዚህ ሰዎች የዲኑ ጉዳይ ቀርቶ የአማናው ጉዳይ ቀርቶ ከነጭራሹ ባሰባቸውና ኩለማ አዱ አህደን ለበደሁ ይሁዳ ቃል አይገባም ያን ቃል ኪዳኑን ነገ አሽቀንጥሮ የጣለው ቢሆን እንጂ ይልሃል ማን እና ይሁዳ ትልቅ መለያው ባህሪው ይሄ ነው ቃል ኪዳን ያከብራል ማለት ዘበት ነው ይሁዳ ሆኖ ቃል ኪዳን ታከበረ ይሄ ይሁዳነቱ ያጠራጥራል ማለት ነው ትልቁ መስፈር አይድ ማጥፋት ነው ማጭበርበር ማታለል ነው ማለት ነው ስለዚህ እነሱ እንግዲህ ከስብናም ለክልል ርቀው ከመሄዳቸው ብዛት የተነሳ ቃል ኪዳን በገቡ ቁጥር ያን ቃል ኪዳናቸውን ምንም ማወላወል ነው አሽቀንጥረው የሚጥሉት ማለት ነው አመች ሁኔታ ካገኘ ነው ሽምጥጥ አድርጎ ይክዳል በዚህ ቦታ እንገናኝ እንዲያረግልሃለሁ ምናምን ብሎ ስንት ውለታ ሙአመላ ጀምረት አለ የሚፈልገው ነገር ከመነተፈ በኋላ አላቀም ዞር በል ነው የሚልህ ማለት ነው ከዚህ ሰው እንግዲህ ምን ትጠብቃለህ ይላል አላህ Subhanahu Wa Ta'ala በላተሩም ላይ ስለዚህ አብዛኛዎቹ እነሱ ራሳቸው አምነንበታል በሚሉትም ኪታብ ጭምር አያምኑም እናንተ ሳይሆን እነሱ አሁን በሙሳ ዲን እናምናለን ይላሉ እስካሁን ድረስ ተውራት መመሪያችን ነው ይላሉ ይበሉ እንጂ በተውራት ራሱ አብዛኛዎቹ አያምኑበትም በስም ብቻ ካልሆነ በስተቀር በተውራት ያምኑ ኑሮ ተውራት ስንት የተለከላቸው ጀራይሞች አሉ እነዛ ነገሮች ለምን ይሰሩ ነበር በቋሚ መልኩ ነው የሚለው ታዲያ በገዛ ኪታባቸው አምነንበታል በሚሉት ተከትለናል በሚሉት ነብይ ማመናቸው ካልተረጋገጠ ተቃውመነዋል በሚሉት ነብይ እንዲያምኑ እንዴት ተጠብቃላችሁ እናንተ ጋራ እንዲተባበሩና ቃል ኪዳችሁን እንዳከብሩ እንዴት ታስባላችሁ ይላል አፈተጥማውና ዩሚኑ ለኩም እንዳለው ቀደም ሲል ማለት ነው ወለማ جاءهم ረሱሉ من عند እና በዚህ መልክ ሁኔታውን ከመነሻ እስከ መድረሻው እያወቁ ግን እንዳላወቁ ሸምጥተው በመካድ እንደገና ነብዩን ለመቃወም በሚነሳሱ ጊዜ ከአላህ ዘንዳ የመጣ ትክክለኛ ነብይ መሆኑን ከማንም ሰው የበለጠ ያውቃሉ እያወቁ በጠበቁትና በናፈቁት መልክ ሲመጣላቸው ሙሰድቁ ሊማማሁም እነሱ ጋራ የቆየውን ኪታብና ነብይም ትክክለኛ የአላህ ኪታብ ነበረ ተውራት ከነብዩላህ ሙሳና ሀሩን ትክክለኛ ነብይ ነበሩ እያለ እየመሰከረም ሲመጣላቸው ነበደ ፈሪቁ من الذين اوتوا الكتاب ያንኑ ኪታብ ተሰጥተናል የሚሉ ሰዎች ከፊሮቹ ኪታብ አላህ የአላህን ኪታብ እንደ ተባራካ አሽቀንጥረው ወረወሩት ይላል ማለት ነው ተውራት ራሱ ይመጣል ብሎ ደጋግሞ በብዙ አንቀጽ ያረጋገጠውን ነገር አሁን ጊዜው ደርሶ መጣሁላችሁ እኔ ነኝ እኮ ትንቢቱ የተነገረልኝ ሲላቸው አንተ ተወንከስ እንኳን አንተንና ኪታብህን ቀርቶ ይሄ ስላንተ የሚተነበረውም ኪታብም አንፈልግም ብለው ተውራትንም ጭምር አሽቀነጠሩት ነው የሚለው የተውራትን ትንቢት ያከብሩ ኑሮ ለመቀበል ግዴታቸው ነበረ ግን ተውራትን ቢሆን ዝም ብሎ ነው ባተተው ብለው በደራና በጥላቻ ብዛት የአላህን ኪታብ ወረወሩት ይላል ማለት ነው ወራ ቡሁሪም ከጀርባቸው ወደ ኋላ አንድ ሰው ደግሞ የማይጠቀምበትንና አገልግሎቱ የጨረሰውን ዕቃ ሲጥለው ራሱ ፊትለፊት አይጥለውም ወደ ኋላ ነው እንዲዞር ሳይል የሚጥለው የት እንደሚያርፍ ጉዳይ አይደለምና ማለት ነው ግን ትንሽ ታገለግለኛለህ እያለ ያልካትን ዕቃ ለጊዜው እንኳን ባትፈልጋት ታኖራታለህ እንዳትረሳት እንደው ምልክት አድርገህባ ገና ቦታ ጠብቂ እስቲ ምን ምናልባት የምፈልግብሽ ጊዜ ይመጣል ትላታለህ እነሱ ግን እርማቸውን ከማውጣታቸው ብዛት የተነሳ ተውራትን በቃ መሐመድን ከሆነ ንጉዋውን ያጠደቀው እሱን አንፈልገውም ብለው ተነጭራሽ እጃቸውን አጥሮ ነው ወጡት ነው የሚለው አላህ Subhanahu Wa Ta'ala ከጀርባቸው በኋላ ወረወሩት ከአንሁም ላ ያዕለሙን ከተውራቱ የተዘገበው ነገር ከረበል ዓለሚን የመጣ ሀቅ መሆኑን እንደማያውቁት ሆነው ሙሉ በሙሉ ተውራትን ራሱ እንዳላስፈላጊ ተባራቃ አድርገው ወረወሩት ይላል ማለት ነው እሺ ተውራትን ተወረወሩ በኋላ አማራጩ ምንድነው እንጅልንም አልተቀበሉም ቁርአንንም አልተቀበሉም ተውራት ነበረ ብቸኛው መመሪያችን የሚሉት እሱን ከወረወሩ ሌላው አማራጫቸውና መተኪያቸው ምንድነው ስለኝ ይሆናል መተኪያው እንደሚከተለው ነው ይላል አላህ ወተባው ማተትሩ ሸያጢን على ملك سليمان وما وما كفر سليمان ولكن الشياطين كفروا يعلمون الناس السحر سبحان الله እንግዲህ እነሱ አቅደሰል ኩቱብ የነበረውን ታላቅ ኪታባቸውን ወርረው በዛ ፈንታ ምን አነሱ መተኪያ መመሪያ ይሆነናል ብለው በነብዩላህ ሱለይማን ጊዜ እሳቸው ከመምጣታቸው በፊት ቀደም ብሎ በተስፋፍቶ የነበረውን የሲህር ፍርፋሪ እንደገና በተውራት እግር ሊተኩት ሞከሩ ይላል እና ነብዩላህ ሱለይማን ከመምጣታቸው በፊት በእስራኤል ዓለም ላይ ፊስቅ በጣም ነግሶ ነበር እነ ዳውድ ከመምጣታቸው በፊት ማለት ነው እና ሰዎች ያው አንቢያ ሲቋረጥባቸው ወደ ጋይልያ ነው የሚመለሱት ወደ ጃሂልያ በሚመለሱ ጊዜ ደግሞ ክፍተቱን ተጠቅሞ ኢብሊስ የተለያዩ ጀራይሞችን ነው የሚያመጣው ማለት ነው የቀደምት መጽሐፎችን መከታተልን አስጥሎና አስረስቶ ማርተኞችና ጠንቋዮች የሚያመጡትን የማሳሳቻ ይሄ ነው ምክር ብሎ ሰጥቷቸው ነበረ ማለት ነው እና ነብዩላህ ዳውድ በነበሩበት ጊዜ ይሄ ነገር በተወሰነ ደረጃ ያው ተቆጣጥረውት ነበረ ግን እሳቸው ሲሞቱላቸው ደግሞ ክፍተት ሲፈጠር እንደገና ያ ነገር እንደ አዲስ አበበ ማለት ነው ሱለይማን ሲመጡ ያንን የሲህረ ትምህርት በሙሉ በሀገር ላይ እንዲወገድ ያደረጉት አዋጅ አውጥተው ተዛሬ ጀምሮ የሲህር መጽሐፍ የተገኘበት ሰው ወዮለት በማለት ዘመቻ ከፈቱና በሙሉ ያንን ወርሰው ሰብስበው አንድ ቦታ በቁጥጥር ስራ ውለው አሽገው አስቀመጡት ማለት ነው ያገር ሲህር ኪታብ ነው ሁሉ እንግዲህ አላህ ለፊጥራስ ወይዛባቸው የዛን ጊዜ ያቃጥሉት ኑሮ ይሻል ነበር ሱለይማን ደግሞ ያን ነገር ሰብስበው ትልቅ ጉድጓድ ቆፍረው ቤተ መንግስቱ ግቢ ውስጥ እዛ ጉድጓድ ውስጥ ያስቀመጡት ማነው አከማይተው ተላይ አፈር አልብሰው ደስታቸው ያው መንበራቸው ተላያቸው ችሎታቸው ራሱ የሚካሄደው እዛ ላይ ነው ማንም ሰው ዝራ አይልም ግራውን የሚጠበቅ ቦታ ነው በዛ መልክ ተቆጣጥረው ቆይተው ነበረ ማለት ነው ሱለይማን ሲሞትላቸው ደግሞ ናጅሪያ ክፍተቷ ስትዘል አሁንም ያ ነገር ሊያወጡ ነው ተቀብሮ የከረመውን የበሰበሰተ ሱብሃንአላህ እና ኢብሊስ በሰው መስሎ ሱለይማን እንደዚህ ሰውንም ጅንንም ረጭ አድርጎ የገዛው እኮ በነብይነት ነው ትላላችሁ እንጂ ነብይ አይደለም ተሱ በፊት ስንት ነብይ ነበረ እንደዚህ ስልጣኑ የሰመረለት ልጅ የሆነ ሚስጥር ስለሚያውቅ ነው በዛ ነው የገዛችው ብሎ ተበካቸው የሱ ተሙሪር ተብዮችን ማለት ነው እሱ እንዴት ነው በሚላቸው ጊዜ ከፈለጋቸው አሳያቸዋለሁ የት እንዳለ ሚስጥሩ አላቸው ሚሻ አሳየናል እንግዲህ እዛ አካባቢ ተጀባ ሸይጣን ይቃጠል ነበረ መጀመሪያ አሁን እሱ ከርቀት ሆነና እንደዚህ ቦታ ላይ ቆፍሮ አላቸው ማቶ እንጂ ያሳየን ሲሉ እኔም አልችልም ወደሱ መቅረብ ይሄ ይበቃ ነበር አቀላላችሁ እኔ አልችልም ወደሱ መቅረብ ይላቸዋል ማለት ነው ግን ውሸትን ከሆነ ታወናብረን ከሆነ አንለቅም ማለት ግደለም እና ታጣችሁት ይሄው ተቀርባችሁ ነው ትይዝኛላችሁ አላችሁ እና ሲቆፍሩ ያ የተከማቸ የሰረ መጽሐፍ እዛ ተግማምቶ አገኙት ማለት ነው ይህንን በሚስጥር እያነበበ ነው እሱ ነብይ ነኝ እያለ ሲያጮርብራችሁና ሲረግጣችሁ የኖረው ስለዚህ ይህን ኪታብ አውጣችሁ እንደገና ነስተፋችሁ እሱን ብትማሩና ዘመናዊ ሊቆች ትሆናላችሁ የበለጠ ተፍራውን ተስለይማን የበለጠ ልትነግሱ ትችላላችሁ ብሎ መከራቸው ማለት ነው ከዛ ተውራትን በሙሉ አሽቀንጥረው ጥለው ቀጥታ ይሄን የበሰበሰ ሴራ ጥቶ በመመለካው ላይ ነግዙት እንደገና አዲስ እያስጠባዑ ማለት ነው በአጠቃላይ ሴር የተማረ እንደሆነ ዘመናዊ ትምህርት እንደሚባለው አካዳሚክ ሆነ ማለት ነው መደበኛ ትምህርት ተከፈተና አገር በሙሉ ያን ሴር ተያያዘው ሴር ያልቀራ ኋላ ቀር ነው ተባለ ማለት ነው ተውራት የነጣ ግን በቃ ነው ተባለና በዚህ መልክ በተውራት እግር በነብዩላህ ሱለይማን ጊዜ ታሽጎ እሱ ከሞተ በኋላ የወጣውን የሲህር ብስባሽ የተውራት መተኪያ አድርገው ይዘውታል ይላል ማለት ነው እና ያም ሳይበቃቸው ደግሞ የሱለይማንን ስም አጎደፉ ማለት ነው ሱለይማን ከሞቱ በኋላ በጣም ነብዩ ሙርሰል ናቸው በአለም ላይ አንድ ወደረኛ የሌላቸው ታላቅ መሪ ነበሩ ሁሉ ነገር አላህ ያሳካላቸው ያን ነገር ታሪካቸውን አጥቆ ምን አለ እሱ እኮ ሳህር ነበረ ሳህር ከሆነ ደግሞ ካፊር ነበር አላቸው እናንተ ነብይ ትልቅ ነብይ የምትሉ ሰውዬ ካፊር ነበር አልገባቸውም ስለዚህ እሱ ለአመቱላህ እያለ ያስተምራቸዋል እንደውኑ አህባሽና ሻአ ማለት ነው ቅዱሶቻችን ለአመቱላህ ይላሉ ከዛ ነው የተወሰደው ማለት ነው እና አለ ሱለይማን ለአነቱላህ አለይሂ እያሉ ያስተምራሉ በየመድረሳቸው ማለት ነው አሁንም የውዳ ስለ ሰለማ እንዴ ደሞስ ጥሩ ማርከኛ ነው እሱ ደግሞ ነብይነት ስላለ ተሳሳት ይችላል ለምን ጭንቅላታቸው መርዘዋቸዋልና ማለት ነው ስለበከሏቸው አላህ ግን Subhanahu Wa Ta'ala የነብዩ ሱለይማን ክብር መነካትም ደግሞ እንደቀላል አላለፈው እሱም ጥብቅና ፈጠ ሆና ከፈረ ሱለይማን የኢብሊስን ምክር ሰምታችሁ ነው ፊራኦን ሱለይማን ካፊር ነው እያላችሁ ታሪኩን የምታጎድፉት ካፊር አይደለም ሴር የቀራ ሰው እርግጥም ካፊር ነው ግን እሱ ሴርን ተቆጣጠረ እንጂ ሴርን ለማጥፋት ሞከረ እንጂ ሴርን አላሰራጨም ጥላቶቹ ናቸው ከሱ ልፈት በኋላ እንደገና አውጥተው ያሰራጩት እንደናንተ አባባል ግን እሱ በሚስጥር በሴር ነው የገዛን እያላችሁ እንደ ካፊር ብትቆጥሩትም እሱ ካፊር እንዳልሆነ እኔ መሰክራለሁ አለ አላህ Subhanahu Wa Ta'ala ወላኪን الشياطين كفروا ግን የተሱ በኋላ የመጡትና የሴር ሙያን ያሰራጩት ሸያጢን الانس والجن ከጅንም ከሰይጣንም ተቀናብረው ተመካክረው ታሪኩን ያበላሹትን እነሱ ናቸው የከፈሩት እና እርግጥ ሱለይማንን ታሪክ በአግባቡ ቢሆን ኑሮ በንጉዋ ነው የገዛቸው ያንም በንጉዋ ሳይሆን በሴር ዘዴ ነው እናንተ ሳይገባችሁ የገዛችሁና ያንገዋለላችሁ ብለው ያጃጃሯቸው አለቆቻቸው እነሱ ናቸው ሸይጣኖችና ካፊሮች አላህ Subhanahu Wa Ta'ala እና እግር መንገዱን በዚህ መልክ በሴር ሙያ የተሰማራና የሚሰራ ሰው ካፊር መሆኑን አላህ አረጋገጠ በዛ አያት ማለት ነው ትናንትም ይሁን ዛሬ በሴር ላይ የሚሰራ ሰው ነብዩም በሐዲሳቸው እንዳሉት ማን ተሐራ አው ሱህረ ለው አው ተካሃና አው ተኩሂና ለው ፈቀር ከፈረ ቢማ ኡንዚለ አላ መሐመድ ያሉትም ከዚህ በመነሳት ነው ማለት ነው ወአሊሙን الناس السحر እነዚህ شياطين الإنس والجن ከሱለይማን በኋላ የመጡት ሰዎችን ሲህር ያስተምራሉ የሲህር ትምህርት በአገር ላይ እንዲሰራጭና በትውልድ ላይ እንዲስፋፋ የጣሩትና የሰበኩት ናቸው ሸያጢኖችና ካፊሮች ሊባሉ የሚገባቸው ይላል وما أنزل على الملكين እና እነዚህ ሸያጢን አልኢንስ ወልጅን ሱለይማን ያው ቀብሮት ከነበረው ያወጡትን ብቻ ሳይሆን እንደገና ሌላም ተጨማሪ ሲር አግኝተዋል ሰይጣን ለወዳጅ ድርብ ነው እንደሚባለው የአሮጌው ሲህር አልበቃ ብሎ ደግሞ ሌላ ተጨማሪ መጣላቸው ማለት ነው እና ወማውን ዝለ አለል መለከይኒ በሁለት መላእክቶች አማካይነት የወረደውንም ሲር ጨምረውና አዳብረው አሰራጩት ይላል የሲር ዲባቢል ባቢል በተባለ በኢራቅ ሀገር በምትገኝ ክፍለ ሀገር የወረደ ሲህር ነበር ያወረዱትም ደግሞ ባለሟሎች ምሁሮቹ ሃሩት ወማሩት የሚባሉ መልአኮች ነበሩ ይላል ያንንም ጨምረውና ወበውዘው በሁለቱም ሲር እንደገና ህዝቡን አፍዘው ሊገዙት የቻሉት እነዚህ ሸያጢኖች ናቸው ይላል ወማ ያሊማን ሚን አሃዲን እነዚህ አሩትና ማሩት የተባሉት ግለሰቦች ደግሞ ማንንም ሰው ሲራ ያስተምሩትም hatta ይቁላ እስከሚሉ ድረስ በማስጠንቀቅ እነማ ናኑ ፊትና እኛ ለፈተና ነው ጌታ የላከን እና እኛ የምናስተምረውን ነገር የሚቀበልና የሚከተል ሰው ለጥፋት ይዳረጋል ይሄን አውቀ ግባው ብለው አስቀድሞ ማስጠንቀቂያ ሳይሰጡ ዝም ብለው ያስተምሩትም ነበር ይላል ወር ስለዚህ እነን እኛ የምንሰጠን ትምህርት ተቀብለ እንደ ስራ ላይ ታውለው ትከፍራለህና እንዳትከፍር ተጠንቀቅ ብለው ያስጠነቅቁታል ብሻው ግደለም ይሁን ካለ ግን ያስተምሩታል ያው ይጠፋል ማለት ነው በዚህ መልክ ነው እንግዲህ በተውራት ፈንታ የተቀየረውና የተሻሻለው ዘመናዊ ትምህርት የውዶች ነው የሚለው አላህ ሰለላሁ ዐለይሂ ወሰለም ነብዩ ይላልጋ እና አላህ Subhanahu Wa Ta'ala እነዚህ የውዶች እንግዲህ በየዘመኑና በየሀገሩ የሚፈጥሩትን ችግርና ብዥታ በመግለጥና በማጋለጥ በማስጠንቀቁ እየቀጠለበት ነው ማለት ነው ተውራትን ተወረወሩ በኋላ በተውራት ፈንታ ምን ተተካ በሚለው የሲህር ኪታቦች የሲህር ኪታቦች ደግሞ በነብዩላህ ሱለይማን ጊዜ ተሰብስበው በቁጥጥር ስር ውለው የቆዩትን እሳቸው ሲሞቱላቸው በሰይጣን አስተባባሪነት ጎልጉለው አውጥተው በመምለካቸው ላይ በሙሉ እንዲሰራጭና እንደ ዘመናዊ ትምህርት እንዲስፋፋ ያደረጉት ሸያጢኖች ናቸው ይላል ሸያጢን የሚለው አሁን እዚህ ላይ በዚህ ስራ የተሳተፉትን ሰዎችንም ጭምር ሸያጢን الانس والجن እንደሚለው ይህን ያስተባበሩት ሁሉ ሰይጣናት ናቸው ከሱብናም የራቁ ናቸው ብሎ ወነጀላቸው ማለት ነው እና ከዛ ደግሞ እንደገና ያወጡት ብቻ ሳይበቃ ሌላም ደግሞ መበወያ ባህሩትና ማሩት በተባሉ መላእክቶች በኩል ሲህር ደግሞ ተጨማሪ አግኝተዋል ለዛ ማዳበሪያ ማለት ነው እነዚህ ባህሩትና በማሩት በኩል የመጣው ሲህር ደግሞ ለምንድን ነው የሚል ጥያቄ ያነሳል ህክማው ወደፊት ሲገለጥ ይገባናል ማለት ነው መልአክ ከባይረ ዝኑብ አይሰራም እና በማንኛውም መልኩ ከባድ ወንጀል አይሰሩም ግን እነዚህ መላእክት ይያላቸው አላህ አለል መለከይ በሁለት መላእክታ በኩል በባቢል ሀገር ወረደ የሲር ጨምረው ተጠቀሙ ሲል መላእክታ እንዴት የሳህሮች ተባባሪ ይሆናል እና መላእክታ ወንጀል አይሰራም ተብሎ አልነበረም ወይ የሚል ጥያቄ ስለሚያነሳ ወደፊት ሂደቱ ለምን እንዳመጣውና እንዴት እንዳስተማሩ ይገልጽልናል ማለት ነው ወማይ ወአልማኒ ከዚህ ጀመረ እነዚህ ሁለት ሀሩትና ማሩት የተባሉ መላእክቶች ማንኛውንም ሰው ሲራቸውን ሊማር በሚመጣና በሚጠይቃቸው ጊዜ አያስተምሩትም ምን አሃድን አሃደን ለማለት ነው ማንንም ሰው ያስተምሩት አይፈቅዱም hatta يقولا انما ነህኑ فتنه እኛ ይህንን ሙያ ይዘን የመጣ ነው ለፈተና ነው ኢማኑን የሚጠብቅና ወስራታ የሆነ ሰው ልንለይ ነው የመጣ ነው ይሉት ነበረ ማለት ነው ሂዱና ይህንን ሲር አስተምሩት ግን ተማራችሁ በፊት የነገር ነገር ጎጅ መሆኑን በሚገባ ንገሩት አስጠንቅቁት እንቢ ግደለም ብሎ የሚማር ካለ ንገሩት ብሎ ነው ጌታ የላከን ይህንን ወቅ ብለው ያስጠነቅቁታል ማለት ነው ይሄ ከሆነ ታዲያ እነሱ ወንጀለኛ አይደሉም ማለት ነው መጀመሪያ አላህ ነው የላካቸው ለፈተና ብሎ እንደገና ደግሞ ይሄ ነገር ይጎዳል አይጠቅምም ተጠንቀቅ ብለው ደጋግመው ሞክረውት እንቢ ግድ አስተምሩ ብሎ ነው የሚገባበት ማለት ነው ያኔ ያው ኢማኔና እምነት አልፈልግም ማለት ነው እምነት አልፈልግም ካለ አንድ ሰው የራሱ ውሳኔ ነው አንድ ከለክለዋል እነሱ ደግሞ ህግ ያስተምሩ ብሎ ይላካቸው አላህ ነው ከጌታ ፍቃድ አልወጡም ተራሳቸው ተነስተው ያደርጉት ኑሮ ወንጀለኛ የሆኑ ነበረ ማለት ነው ሁሉና ባሮችን ፈትኑ ብሎ ነው የላካቸው ማለት ነው እና hatta يقول انما نحن فتنه እኛ በዚህ ስራችን ሰዎችን ልንሞክር ነው የመጣ ነው በመሆኑ ፈላ ተክብር የን ነገር ከተሳተፍክ በቀጥታ ክብር ውስጥ እንደምትገባ ወቅና አትክፈር ባክህ ይቅርብህ ብሎ ይመክሩታል ማለት ነው ወይነ እንዲ አስተምሩ ይካለ ግን ፈየታለሙነ ምንሁማ እነሱም ያው በተሰጣቸው ተልኮ መሰረት ይነግሩታል ተማሪዎቹም ይማራሉ ማለት ነው ተምረው ምንድነው ውጤቱ ፈሪቁ ነብይ በይነል ምን መርኢ ወዘውጅ በሰውየውና በውጅ ባለቤቱ መካከል መበታተን ነው ይሄ ሁሉ ጊዜ ተንኮል ነው እና ባልና ሚስት እንግዲህ ከሚፋቀሩትና ከሚዋደዱት ሁሉ እንደ ምሳሌ የሚጠቀሱ ናቸው ማለት ነው አንድ አካል ናቸው በአንድ አካል አንድ በሁለት አካል አንድ ነፍስ ይባላል ምሳሌ እና ባልና ሚስት ልክ እንደ አንድ አካል ነው የሚቆጠሩት አንድ ሰው ሚስት ከሌለው ሙሉነት አይሰማውም ሴትም ባል ከሌላት ሙሉነት አይሰማቸውም ትዳር ሲመሰረት ግን የተሟላና የተረጋጋ ህይወት ሊተስኩነ ኢላሃ ኢላሃ ማለት ነው ስለዚህ እዚህ ያለ የተጣመሩትን ሰዎች ማበጣበጥ ነው የሱ ስራ ሳይል ማክር እንግዲህ ከገባ በምቀኝነት በማከል በጣም ተወዳጅ የነበረችውን ሚስጥር ሰይጣን ያድርጎ ይስልብሃል ወዲያውኑ ይመለሻሸራል ማለት ነው ይሄ ነው ውጤቱ ማለት ነው ስለዚህ ይሄ ውጤት አሁን ማን ነው የሚፈልገው አቅል የሆነ ሰው ያንተንም ሆነ የሌሎችን ትዳር ማፍረስ ምንድነው የሚጠቅመው የሰይጣን ስራ ሊያው ተመላለስ በስተቀር ማለት ነው እና ተፈርቁነ به بين المرء وزوجه በሰውየውና በባለቤቱ መካከል ይበታትኑበታል ያጣሉበታል ማለት ነው ሲር በሚደረግበት ጊዜ በጣም መልከኛ የነበረችው ሚስት በሰይጣን ሆና ትታያለች ማለት ነው በጣም ተወዳት የነበረው ባንም በማታቀው ምክንያት ትጠላታለህ ስሟን እንኳን ንሷን የሷን ስም ያዛ ደግም ያለገባም የሚሉ ሰዎች ታገኛለህ ማለት ነው ያ ምንድነው ተጀርባ የተሰራበት ነገር አለ ማለት ነው እንዴ አዲስ ተናንትና ተወዳት የነበረች ሴት እንደዚህ ሆኖ የምጠላበት በጤና አይደለም ማለት ነው አንድ ችግር አለ እና ስለዚህ ሰይጣን ደግሞ እዚህ ላይ በጣም አጥቁሮ የሚሰራ መሆኑን ብዙ ጊዜ ፍጭ የሚበዛውና በቤተሰብ መበታተን የሚፈጠረው በሰይጣን አስተባባሪነት መሆኑን ነው የሚጠቁመን አላህ Subhanahu Wa Ta'ala ፈይነል መሪ ወዘውጂ ወማሁም ቢዳሪ ነብይ ምን አሐድ ይሁን እንጂ እነዚህ ሰሃራዎች የፈለገውን ያህል ቢረባረቡም ማንንም ሰው ሊጎዱ አይችሉም በዚህ ነገር ኢላ ቢኢዝኒላህ በአላህ ፍቃድ ካልሆነ በስተቀር ሰበብ ናቸው ማለት ነው በዚህ ሴር የተደረገበት ሰው ጥሪህየን በሴሩ ሳቢያ እንዲህ አይነት ችግር ሊመጣበት ይችላል ግን ሴር በተደረገ ቁጥር ሁልጊዜ ሚያ ቢል ሚያ ይሄ ነገር ይመጣል ብለህ ደግሞ እንዳታም አላህ ሰበብ ታደረገው ነው ሊጎዳ ከፈለገ በዛ ነገር የአይነት ነገር ሊያስከትል ይችላል አላህ ከጠበቀ ደግሞ ሴርም ተደርጎ ይከሽፍና በአላህ ፍቃድ ምንም ላይ ጎዳህም ይችላል ይላል ማለት ነው ምክንያቱም ሴር ወሳኝ ነው ታር እንደ ጌታ ነው ማለት ደግሞ እንዳያስከትል ማለት ነው ሴር ወጅ ነው በመሰረቱ ግን የሚጎዳው መቼ ነው አላህ ጉዳ ሲለው ብቻ ነው አላህ ትጉዳ ካለው ደግሞ ሴር ተደርጎ ላይ ጎዳ ይችላል ማለት ነው ወይታለሙን እና እነዚህ ወስላቶች ታዲያ ከነዚህ ከሸያጢን الانس ወጅን ሴርን ይማሩታል ማየዱሩም የሚጎዳቸውን ነገር ሴር የሚያደርግ ሰው በቀጥታ ጉዳት እንጂ ጥቅም እንደማያገኝ የታወቀ ነው ወላ ينفعهم የማይጠቅማቸው ምናልባት ጊዜያዊ ጥቅም እንኳን አለን ቢሉ የተወሰነ ጥቅም ከሚያስከትለው ጉዳት አቋያ ጥቅም እንደሌለ ነው የሚቆጠረው ማለት ነው ምክንያቱም አንተ ለምሳሌ አንድ ነገር ስትገዛና ስትሸጥ ትርፍ ልታገኝ ነው ምትነግደው ማለት ነው ግን በአስር ብር የገዛው በአምስት ብር የምትሸጥ ከሆነ ተጠቀምክ ይባላል ስለዚህ እንግዲህ ገበያ ይውላል እንደሌሎች ደክማ ግን ውጤቱ ነው ከተባለ ኪሳራ ነው ማለት ነው በሰራ የሚስተማራም ሰው ለጊዜው የሚያተርፍ ይመስለዋል ወህመ ነው ማለት ነው ይሄን ነገር በማድረጉ የተወሰነ ሳንቲም ልታገኝ ትችላለህ ተዋዎቹ ግን ያ ነገር ሶህት ነው ደማር ያመጣብሃል አኸራም ዱንያም ይጠፋል ማለት ነው ኋላም ስምህም ክብርህም እገሌ ሟርተኛ ነው ከተባለ አለቀልህ በማህበረሰቡ መካከል ቦታ አይኖርህም ማለት ነው ስለዚህ ማየዱሩም የሚጎዳቸውና ወላ ፈሁም ጭራሽ የማይጠቅማቸውን ነገር ነው የሚሰሩት ይላል ወለቀድ ያሪሙ ደግሞ እኮ ቀደም ሲል ያውቃሉ ለምን ይሽተራ ለምን ይختار هذا السحر ይህንን ሲር በላይ ኪታቦች ፈንታ የመረጠና እሱን የተከተለ ሰው ማለው بالآخرة ሚን ኸላቅ በመጪው ዓለም ጥራሽ እድል እንደሌለው የጀነት ድርሻ እንደማይኖረውም ጠንቅቀው እያወቁ ያም ጥምር ይቅርብን ብለው ነው በዚህ የሚሳተፉት ይላል ወለቢ ተማሸረው ቢህ አንፍሰውም ነፍሳቸውን የሸጡበት ነገር ምንኛ ከፋ ለው ካኑ ያለሙን ቢረዱ ኑሮ ይህን ባላደረጉት ነበር ይላል ማለት ስለዚህ እንግዲህ እዚህ ላይ አላህ Subhanahu Wa Ta'ala በኒ እስራኤሎችን ሰሃራዎችና ሸያጢኖች ጋር አጣመራቸው ማለት ነው ሶስቱም አካሎች በሸር የታወቁ ናቸውና ማለት ነው እና ሸይጣን መቼም መደት ሸር ከተባለ መነሻው እሱ ነው ከዛ ሰሃራዎች የሰያጢኖች ቀይጆች ናቸው ማለት ነው ከዛ በኋላ ደግሞ አልዑለማ الفساق ታላ ፈቃድ ያፈነገጡ አዋቂዎች ደግሞ ወህዩን እያጥላሉና እያንቋሸሹ ያን ሟርቱን የሚያደንቁ በመሆናቸው የነሱ አገልጋዮች ናቸውና እነዚህ ሶስት ጉልቻ ናቸው በሸር ማለት ነው እና የሚገርመው እዚህ ላይ መላእክቶች መግባታቸው ነው መላእክቶችን አላህ Subhanahu Wa Ta'ala በአንድ ወቅት በባቢል ሀገር ለከተ ሱለይማን መንግስት በኋላ የእሳቸው ቀብረውትና ሽገውት የነበረውን ሲራው ተው የውዶች ሲያስፈራጩ ይህን ነገር ነብዩላህ ሱለይማን በግዚያቸው ወህይ የወረደልኝ ነው እያለ ሲያታልላችሁ ነበረ ብለው ወህይ ጋር ስላያያዙት ነው እና እሱ እኮ ነብይ አልነበረም ወህይ ማይወርድለትም ነበረ እንግዳውሳ ይህን ምስጢር በሚስጥር እየተጠቀመ ለሊት ያን ሸመድ ያድርና ጧት ያሽከረክራቸዋል በሲያስ እናንተ ጅሎች ለስንት አመታት ሙስሊማንንም ያህል ንጉስ ሙስሊማንንም ያህል ቅዱስ ሱለይማንንም ያህል ነብይ የለም ስትሉ ከረማችሁ ግን ሱለይማን ሽሪር ረእተ ነበረ በዚህ መልኩ ነው ሲያጃጅላችሁ የኖረው አሏቸው ማለት ነው የችግር በሚፈጠርበት ጊዜ አላህ ምን አደረገ ሰዎች እንግዲህ ሹብሃ መጣባቸው ማለት ነው እና እስከዛሬ ሱለይማን ከማንኛውም ባለስልጣን የበለጠ የሳማ ያማረና የሰመረ መስተዳደር እንደነበራቸው ያውቃሉ በወህይም ቢሆን መካሪም አልአኽላቅ የተላበሰ ነበረ ህዝባቸው በኢባዳም የታወቁ የተደነቁ ነበሩ እንዴት እንዲህ ሊሆን ቻለ እያለ ሰው ተረበሸ ማለት ነው ሱለይማን ደህን አይነት ከሆነ ታዲያ ማን ነው ኸይረኛው እያሉን ሲሉ የብይታ ሲፈጠር አላህ ሁለት መላእክቶች ላከ ከሰማይ እና ሲር የሲር ደባ ነው ያንን ነገር የወህዩን እንትን ለማደንዘዝ ነውና እየተሰራ ያለው እናንተ ውረዱና ሲር የሚባለውን ነገር በህብረተሰቡ መካከል ገብታችሁ እንዴት እንደሚቀመም እንዴት እንደሚቀናበር አሰራሩ ናሙን አሳያቸው ነው ያለው በሲህር እንዲሰሩበት አይደለም የሰሃራዎች ተንኮል እንዴት እንደሚቀናበር ሲር ማለት እኮ እዙ አንድ ተንኮለኛ ተነስቶ እንዲህ እንዲህ አርጎ ተተበተበ ሰው ማጃጃል ይቻላል ማሳበድ ይቻላል ማጣላት ይቻላል ማለትን እንዲያውቁት እንዴት እንደሚሰራ ይዱና አስተምሯቸው ኮርስ ስጧቸው ነው ምክንያቱም አንድ መጥፎ ነገር ኮርስ ሲሰጥ ያን ነገር ምጥሩን ካወቅክ ትጠላዋለህ ማለት ነው እንጂ በሲህሩ እንዲሰሩ አይደለም ማለት ነው ስለዚህ መላእክቶች ወንጀለኛ አይደሉም ኮርስ ሊሰጡ የተላኩ ኡስታዞች ናቸው ማለት ነው ለምን እነ እነ ሱለይማን ተወንጅለዋል ሳሐራ ተብለዋል ሱለይማን ሳህር አይደለም ወሂንና ሲህር ለይታችሁ ታውቁ ዘንዳ ሲህር ማለት እንደዚህ እንደዚህ እንደዚህ ነው የሚሰራው ይሄን ነገር እንዲካረከው ዳይነት ውስጥ ያመጣል ግን ንጉዋ በእንዲህ አይነት በጥረት በቆርፍ ንጉዋ ይመጣል ብሎ ግንዛቤውን ለማሳደግና በሲህርና በወይ ማከለ ያለውን ቢጂታ ለማስወገድ ነው የመጡት ማለት ነው እና ይሄን ነገር አንተ አውቀ እንድትጠነቀቀው ነው እንድትሰራበት አይደለም ከሰራህበት ግን አኸራ ዱንያ ይጠፋል ተጠንቀቅ ይለዋል ማለት ነው እንግዲህ ጎበዝ የሆኑት አይ እንደ አይነት ነገር የሚያስከትል እኔ ኮርሱን የሚቀርብ ከነጭራሹ ሼር የሚባል ነገር መስማት አልፈልግም ብሎ ከሄደ ኢማኑን መረጠ ማለት ነው ህግ የለም አስተምረኝ ብሎ ግግም ይላል ማለት ነው እንዳሰራበት ተጠንቀቅ ይለዋል እዛ ያስተምረዋል ካስተማረ በኋላ ሲል ሞክራት ይላል ሰይጣን ይቆለቁለዋል እውነት ያስተማረኝ ነገር ልክ ትሰራለች ግን ይልና ልምምድ ይቀጥላል ስለማን ስለማመድ አደ ጥቅም ጋር ይገናኛል ማለት ነው አንድ ችግረኛ በጎረቤቴ የታማ ልጅ የታመመበት አለ አንድ ዘራለ ታቸው ቆጠሪ ናቸው ሸህ ናቸው ሲዳ አማክራቸው ይባላል እዛ ጊዜ ሞክራት ያችን ነገርና ሲሞክራት ትሳካለታለች ማለት ነው እዛ ጊዜ እዝገር በምድር ሆነ ቁጭ ትላለ ማለት ነው ያው ያራይ መጣል ሀዲያ ይመጣል ሸኾች ይባላል እዛ በኋላ ግረን እያሳምክ ይችንም አታገኘውኝ እኔ እርሻው ውስጥ ጭቃ ውስጥ ምን ዘፈቀኝ እኔ ደግሞ ንግር እያልኩ ግን ተራ ለተራ ምን አንቀዋለለኝ በሰራየን ጥምጥሜ መጋረጃዬን ጥምጥዬ ጾማየን አልበላም ይላል ማለት ነው በዚህ ሲባል እንግዲህ አከራው ይቅርብኝ ይያወቀ ወማለው ግን አኺራቲ ምን ፈላክ ሰዎችን በዚህ የሚያጭበረብር ሰው በአኺራ ቦታ የለውም አንተ ቅዱሱ እሱ እሳቸውን ይዘን ጀነትም የምትለው ሰውዬ እሱ ቦታ የለውም በጀነት ይያለ ነው አላህ سبحانه وتعالى ይሄንን እንግዲህ መላእክቶች መጥተው ኮርስ ሰጥተው ሰው ሊያነቁና ሊያስጠነቅቁ ነው ስለዚህ መላእክት ወንጀል አልሰራም ማለት ነው ያ የተፈጠረውን ብዥታ ለማስወገድና ነብዩላህ ሱለይማን በትክክል ወህይ ይመሩ እንደነበረ ይሄ ነገር ደግሞ የመጣው በሻጥሮች ተንኮል እንደሆነ ሊለዩ ነው የመጡት እንጂ ሰውን ያወናብዱና ሊያጠፉ እንዳልነበር ነው ማለት ነው እና ማዩ አሊማኒ ሚና አሐዲን ማንንም ሰው አያስተምሩትም ይህን ሲል ሀታ የቁላ እነማ ናህኑ ፊትና እኛ በዚህ ነገር ሰዎች እንድንፈትናቸው ነው ሸርና ኸይሩን ለይተን ካስተማርናቸው በኋላ የሸር ጎጅ ከሆነ አልፈልገውም ብለ ራስን እንድትርቀው እንድትጠነቀቀው ደግሞ ግድ የለም ልግባበት ይሻለኛል ካልክ ደግሞ አንተ አውቀህ እንድትገባኛ ግን ኸያል አላደረግንም ለነገር ይጠቅማል ብለን አላስተማርንም ብለው ግልጽ ሆነው ነው የሚናገሩት ማለት ነው ማ የዱሩም ወላ ينفعهم የሚጎዳ እንጂ የሚጠቅም እንዳልሆነ በሚገባ አስረድተው ከዛ በኋላ እንቢ ብለህ እማራለሁና ሰራለሁ ታልክ ትገባበታለህ በራስ ውሳኔ ማለት ነው ይህ ሆኖ ያለ ግን የሁዶች ይህን ሁሉ ምስጢር እያወቁ እስካሁን ድረስ ይህንን የስህርና ተንኮልን ነው ዓለምን ለማንገዋለልና ለማበጣበጥ የሚጠቀሙት ተውራት ግን ለስም ብቻ አህለ ኪታብ ነን ይላሉ እንጂ አፈርድም ከበላ ዘመን አስቆጥሯል ከነብዩ መሐመድ መምጣት በፊት ነው የሁሉ ነገር የሆነው ማለት ነው ይህንን አውቃችሁ እንግዲህ በእነሱ በኩል የሚመጣ ነገር ሁሉ ከጀርባው ሸር እንዳለ ማወቅ ትችሉ ዘንድ ነው ምስጥሩን የምነግራችሁ እያለ ነው አላህ Subhanahu Ta'ala ወላ አንሁም አመኑ ይላል እነዚህ አለል ኪታቦች አላህ እንደፈለገላቸው ቢያምኑማ ኑሮ በትክክሉ በተውራትም ከዛም ቀጥሎ በመጡት ኩቱቦችና ሩሱሎች ቢያምኑ ኑሮ ወጥቀው ጌታቸውን ደግሞ ቢጠነቀቁና እሱ የከለከላቸውን ነገር ቢርቁ ኑሮ እንዲሁም ያዘዛቸውን ቢሰሩና የነብያትን ምክር ቢቀበሉና ቢከተሉ ኑሮ ለመሱበቱ ምን عندله خير لهم ከጌታ የሚሰጣቸው ወረታ በዱንያም በአኸራም ለነሱ ምን ያህል የበለጠና የተመረጠ በሆነላቸው ነበር ይላል ግን አልታደሉም ይሄን ሊያረጉት አይችሉም ማለት ነው እንግዲህ እነዚህ ይሄን ውሸት እንደዚህ እያቀናበሩና እያስተባበሩ ለግዛዊ ጥቅም ተማዋል በትክክል አላህ የላከላቸውን ኩቱቦች ተቀብለውና ሩስሎች ተከትለው በቀናው መንገድ ጥንቃቄ አድርገው ቢጓዙ ኑሮ በዱንያም በአኸራም አላህ የሚሰጣቸው ወረታና ትሩፋት ከዚህ ከግዛዊ ጥቅም እጅግ የበለጠና የተሻለ ይሆንላቸው ነበር ግን እነሱ አላደረጉትም ይላል አላህ Subhanahu Wa Ta'ala ለው ካኑ ያዕለሙን እና የሚያውቁ يهون ኑሮ የነበረ መምረጥ ያለባቸው ግን እያወቁ አላዋቂነትን የመረጡ መናጢዎች ከመሆናቸው የተነሳ ራሳቸውን ለጥፋት ዳረጉ ራሳቸውን ብቻ ሳይሆን ደግሞ ዓለምን እያጃጀሉና እያንጓለሉ ይሄው እስካሁን ድረስ ያምሱታል ማለት ነው ሰዎች ግን ይሄንን ቢያውቁና እነሱን ሊጠነቀቁ ኑሮ ምን ያህል የተሻለ እድል ቢኖራቸው ነበረ ስለዚህ ጥላቶቻቸው ከታሪክም እንዴት እንደመጡ ምን ጥለው ምን እንዳነሱና ምን እንደመረጡ እወቁና ተጠንቀቁ ኡመተል እስላም ነው የሚለው አላህ Subhanahu Wa Ta'ala ግን ተንጆሮ አላገኘም ማለት ይቻላል ይሄ መለኮታዊ መግለጫ እና እንግዲህ እነዚህ የዘውዶች ሱለይማንንም ያህል በአለም ላይ በጣም ሊኮሩባቸው የሚገባ ታላቅ ነብይ ናቸው በአለም ላይ ዓለምን ዳር እስከዳር ተጣርጎ የገዛ ባለስልጣን አራት ብቻ ናቸው ይባላል አራት ብቻ እስካሁን ድረስ ወደፊት አምስተኛ ሊመጣ ይችላል እና ካራቱ ሩቡ ሱለይማን ናቸው ማለት ነው ሁለቱ ሙስሊሞች ናቸው ሁለቱ ካፍሮች ናቸው ያለፉት እንግዲህ ዓለምን በመግዛት አራተኛ ሰው ሱለይማን ናቸው ማለት የገዙት ደግሞ በዲንም በዱንያም ነው በሁሉም አላህ ያሟልቶላቸው በዲኑም ነብይ ናቸው በዱንያም ደግሞ እንደ ማንኛውም የፖለቲካ ስልጣንን ዓለምን ዳር ዳር ጠጥ አድርገው የገዙ ናቸው እንደገና ከነዛ ከአራቱ የሚበልጡና የሚለዩበት ባህሪ ያላቸው እሳቸው ሁለቱ ታለፉ ካፍሮች ናቸው መወዳደርም አይችሉም እንደገና ደግሞ ሌላው አንዱ ነው ሙስሊም የሆነው ማለት ነው ያ ሙስሊሙ ነብይ አልነበረም ዙልቀርነይን ነው ማለት ነው በነብይነት ዳር ደግሞ ሁሉንም ይበልጣሉ ሱለይማን ማለት ነው ከዛ በኋላ ደግሞ የገዙት የዓለምን ቆዳውን ብቻ አይደለም ሁለንተናዊ ገጽታውን ነው የገዙት ማለት ነው በአለም ላይ ምን ይገኛል ሰው ይገኛል ይህን ይገኛል አዋፋት ይገኛሉ ነምል ነፍሳት አውሬዎች ይገኛሉ ሁሉም በሙሉ ገዝተዋል ሱለይማን ሱብሃነ ወተዓላ Ta'ala በጣም የሚገርም ነው እና ነምል እንኳን የሚያናግሩ ቃለቱ ሊቃለዝ ነው ያ አዩሃ ነምሉ ዱኹሉ መሳኪነኩም ላ ያቲመነኩም ሱለይማን ወጅኑዱ ጥንፋን የሚያህል ነገር ጉንዳን የጉድጓድ ውስጥ ሆኖ ሱለይማን ሲመጣ የሱለይማን ሰራዊት መጣና እንዳይተፈልጋችሁ ወደ ጉድጓዳችሁ ግቡ ብላ መግለጫ ስትሰጥ እሳቸው ፈረሳቸው ላይ ሆነው ባሻጋሪ ይሰማታል ቋንቋው በሙሉ መመለካቸው ውስጥ የሚነገረውን የሰውንም የጅኑንም የነፍሳት የእንስሳትን ቋንቋ በሙሉ ይሰማሉ ማን ነው የዚህ አይነት ስልጣን አላህ የሰጠው ይሄንን የሚያክል ሰውዬ ሳህር ነበር ካፊር ነበር ይላል ይሁዳ በገዛ ወንድማቸውን እንግዲህ ማን ነው እኛን የሚያክለው ሱለይማንን የሚያክል መሪ የወጣው ከኛ ነው ብሎ ሊቆራበት የሚገባው ሰውዬ እሱን ማውራት ስለማይችሉ ታሪኩን መመለስ ስለማይችሉ የሱለይማን ወገን ከሆናችሁ የት አላችሁ እንዳይባሉ ማጥላላት ሆነ እሱን ማለት ሱለይማን እኮ ነው ዝም ብሎ ነው እንጂ ዶርማል ሰው አይደለም ለምን ሰው ነው ካሉ ለምን የሱ ዘር ነን የሱ ወገን ብላችኋል ለምን እንደዛ ተሆኑ እንዳይባሉ ላለመበለት የሞተውን ሰው እንኳን ይመቀኙታል ማለት ነው ተሽሎ እንዳይታይ ከነሱ ተሽሎ መታየት የለበት ማንም ነገር እንግዲህ እንደ ታሪክ እንደ ጎሳ ሱሌማን በጣም ሊቆራባቸው የሚገቡ ትልቅ መሪዎች መሪ ነበሩ እሳቸው እንዳው እንዳይበሉ እንዳይዘሩ አድርጎ ሳይር ነበር ካይን ነበር ሸይጣን ጋር ይመሳጠር ነበር ሙአርተኛ ነበር እንዲህ አድርጎ እያሉ የሚያጠፉና የሚያንቋሉ ሰዎች ናቸው እነዚህ ሰዎች ታዲያ ለማን ይበጃሉ ትላላችሁ ነው የሚለው አላህ Subhanahu Wa Ta'ala እሺ እና በዛ አጋጣሚ ያው ቸር ካህና የሚባለውን ነገር ልንነቃበት ይገባል ነው ሲህር ሁል ጊዜ ደማር ነው የሚያመጣው በሰው ልጆች ህይወት ላይ ማለት ነው ምክንያቱም አንደኛ ከአላህ ጋር ጦርነት ነው من سحر او سحر او سحر له فقد كفر بما انزل على محمد እንዳሉት ነብዩ አለይሂ ሰላቱ ወሰለም من اتى كاهنا فصدقه بما يقول فقد كفر بما انزل على محمد አንድ ጠንቋይ ሟርተኛ ጋር መጥቶ እሱ የሚለው ነገር እውነት ነው ብለህ ከተቀበልክ በቀጥታ ከኢማን ተሸምጥተህ ትወጣለህ ማለት ነው እና ቁርአንን አንተ አሽቀንጥረህ እንዴት አልክ ይቆጠራል ለምን ሲህር ማለት ግድል ለወህይ ነው ማለት ነው ወህይ ሳይር ሰው እኔ ወህይ ወድልኛል ነው ብሎ በዛ ዙር አላህ ለነብዩ መልእክት እንደሚያስተላልፍ እኔም ደግሞ ጌታ ይሄን አይነት ችሎታ ሰጥቶኛል ልክ አላህ እንደሚያደርገው ማድረግ ይችላል ነው የሚለው አላህ ጋር ነው የሚፎካከረው ኢልመል ገይብ ስለዚህ ይሄ ነገር አደገኛ ሁኔታ ነው ማለት ነው በአሁኑም ጊዜ ብዙዎች የዋሆች ናቸው ሀገራችን ላይ በተለይ ሰው ስላልነቃ ስላልተማረ ሁልጊዜ ሳህሮችን ወልይ ብለን ነው ምናደንቃቸው ወልይ ተብለው በብዙ ቦታ የሚደነቁ የነበሩ ሰዎች ከጀርባ ሲታይ በአሁኑ ጊዜ ሳህር ሆነው እየተገኙ ነው ያለ ምክንያቱም ወደ ሱዳን ሁሌው የተወሰነ ጊዜ ይቆያሉ ሞሮኮ በቱኒስ አካባቢ በዛ አካባቢ በጣም የታወቁ በአለም ላይ ወደ ሌላቸው ሳሃራዎች ነበሩ እስካሁንም አሉ የኛ የዋዎች እንግዲህ ዛ በደረስነት እንደምንም ይሄዱና ከነሱ ጋር ሙሪድ ይሆኑና አንድ ሰሞን ይቀድሙና ተሽሞ ተሸልመው ሲህራቸውን አንግበው ወደ አገራቸው ይመጣሉ እዛ እንግዲህ ተሱ ዘዴውን ነግረዋቸዋል እንዴት አድርጎ ሰው እንደሚገዛ እኛ ሰው ሰራውን ብሎ ከለዋውን አዘጋጅቶ እንትኑ አርከፍቆ ጣኑን አጥቶ የቶች ወጣ ምናምን በሚል ጊዜ ሽኒ ያረበርባል መጥቶ ምን ሊያርግልህ ይላል ማለት ነው ጅኖች ዙሪያውን ያን ወልይ ይያሉ የተለያየ ነገር የሚሰሩላቸው ጅኖች ጋራ እጅና ጓንት ናቸው ህዝቦችን ለማጥመም ማለት ነው ጅኖች እንግዲህ ልክ እንደ ታድር ነው የሚሰሩት አንድ ጠንቋይ ታለባ በአካባቢው በቃ ቁዋት አልአምን ይከታል ጅን መጥቶ ማለት ነው እነሱም ይናገራሉ እኮ እኛ አይገባንም እንጂ አውሬው ሆኖ ይመጣል ይላል እንደ እንትዛ የሚጮህ ነገር ትሰማለህ አንዳንድ ጊዜ ያራ ዳይቃንን ቦታ ካጋጠማችሁ ጠጥ በሉ አሁን አውሬው ሊገባ ነው ይባላል ጅን ነው እኮ ባየር ላይ እንደዚህ ከዛ ምን ያደርጋል ልክ እንደ ስለላ ድርጅት ታገሪቱን በሙሉ ይወር እንትን ይሰራጫሉ ጅኖቹ ማለት ነው እና ነው ምን ሀይቱ ላይ ነው ማላለም እኛ ማያቸው እነሱ ያውና እና ምን ሰራውን የምናወራውን ቁጭ ብለው ይሰጅላሉ ያቃል ጅኖች ሁሉ ነገር ማለት ነው ስለዚህ እነዛ ሳሂሮች አለቆቻቸው ዘንዳ information ይዘ በየጊዜው information ይሰጧቸዋል ዘሱ ጓዳ ውስጥ ቁጭ ብሏል ማንም ሰው አያየው እዛ ይሄድና በሰፈር ያለውን በሪያድ ውስጥ በሙሉ የሚሰራውን ነገር አቀናብረው ሪፖርታቸውን ይዘው ይገባሉ ጅኖቹ ማለት ነው ሰፈር እንደዚህ እንደዚህ እንደዚህ ተከስቷል ቶሎ ተናገር ይሄን መግለጫ ለአሁኑ ሬዲዮ እንደሚሻማቸው ዓለም ላይ ያለው ምስጢር በእነሱ በኩል ነው የሚነገረው ማለት ነው እዛ እንደዚህ ተደርጓል የገሌ ታል ማለት ጎረቤት የገለ ዕቃ እንደዚህ ቦታ ነው ያለው ጅኖች ያቆታል አንዳንድ ጊዜ መራጋቸው ሰርቀው ይዛል ጅኖቹ ራሳቸው ከዛ እንደዚህ ቦታ ነው የደበኩት ይላል ከዛ የቸገረው ሰው መጥፎ ነው መስቶ ትልቅ ሰው ዘንድ መሄድ ይባላል ዜና በሩ ላይ ስትደርስ ስቦርት ሚስት ደርሶታል ስምህ ያባትህ ሙሉ ስምህ ገና በሩ መጣ እንደ ይላል ገና በሩ ስትደርስ መሬት ትገባለህ አንተ እኮ ያላህን ወልጆች አታከብርም አንተ እናቃለን እኮ ዛሬ ስለተጀረ ነው ዛሬ ዘይረና ናቀረጂ ተጭቅርታ እንደው ደግኒ በቃ ከዛ በኋላ ልጅ ታሞ እየለፈለፈ ነው ያለው በቃ ተብለናል አንስተነዋል ሌላ ምንም ችግር የለው ምንም ፈቅዶ ያዘው እሱ ሙሪድ ነው ጅኑ እኮ ነው ተብለናል ሲል በቃ ጅን ያነሳል ጅኑ ከዛ ወዳው ዲኖ የሳቀ ይሄዳል ልጅ ከዛ በኋላ አንተን ራስህ አታቀው ሸከለ ጉሪድ ወንክ ማለት ነው እንደ እሳቸውንም ያልተዋል እንደ እኔ እኮ ሆኖ እጄ እንደገና አጥራው ስገባ ወደ ወደ ነብይ እኮ በሙሉ የአካባቢውን ሰው አንተ ተሸክለዋል ማለት ነው እኔም በበኩል እንደዛ በቃ ሙሪ ተሆናል ያሁን ይሄ ነው በቅብብሎች ነው የሚጫወትባቸው ጅኖችና ጠንቋዎች ናቸው እንደዚህ የሚጫወትባቸው እያለ ነው አላህ ረብል ዓለሚን ሁሉ ምስጥር ነግሮ ያስተነጥቀን አሁንም ባለንበት እየቀጠልን ያለ ነው ማለት ስለዚህ አሁንም የዛ አይነት ሰለባ መሆኑ ይብቃን ጌታ ረብ العالمين ያወረደልን መመሪያ እንብለን በሐቁ በትክክሉ መንገድ ለመሄድ መቻል አለብን ይላል ሰለላሁ ዐለይሂ ወሰለም አለ ነብዩ ወይላልካ